قُلْ إِنَّ الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم فمن دعا إلى تحكيم القوانين البشرية فقد جعل لله شريكا في الطاعة والتشريع ومن حكم بغير ما أنزل الله يرى أنه أحسن أو مساوي لما أنزل الله وشرعه أو أنه يجوز الحكم بهذا فهو كافر بالله فمن دعا يتأرى سوين قرين يقرب إلى تحكيم القوانين إلى تحكيم وجن الفارج القوانين البشرية وجه سواوي حققات مالتنا وجه سواوي حققات وجه سو حققات መፋረድ ጥሪ ያደረገ ፈቀድ ጀዐለ ሊላሂ ሸሪከን ፊ ጣዓ ፈቀድ ጀዐለ በእርግጥ አድርጓል ሊላሂ ለአላህ ሸሪከን ተጋሪን አድርጎለታል ለአላህ ፊ ጣዓቲ በመታዘዝ ውስጥና ወተሽሪዒ በመደንገግ ዙሪያ ላይ በአላህ ላይ አጋር አድርጓል ማለት ምክንያቱም መፋረድ ያለብን ወደ አላህ ስብሓንሁ ወተዓላ ድንጋጌ በቁርአንና በሐዲስ ነው መፋረድ ያለብን። ከዚህ ውጪ ወዳለ ፍርድ የሚጣራ ሰው ለአላህ ጋርን አድርጓል ሲጣዓ ወተሽሪዕ ومن حكم بغير ما أنزل الله ومن حكم يفرد بغير ما አላህ ካወረደው ውጪ ባለ ነገር የተፋረደ ወምን ሐከመ ምን ያለ ነው የፈረደ ቢገይሪ ማ አንዘለላህ አላህ ካወረደው ውጪ የራ አነሁ አሕሰነ ይህ እኮ ከአላህ ውጪ ካለው ድንጋጌ የሰዋዊ ሕግጋት የተሻለ ነው ያለ አው ሙሳዊን ወይም ደግሞ እኩል ነው ያለ ሊማ አንዘለ አላህ አላህ ላወረደው ነገር እኩል ነው ያለ ወሸርዒሂ እንዲሁም እሱ ለደነገገው ድንጋጌ የተሻለ ነው ወይም እኩል ነው ያለ ማለት የሰው ህግጋት ይሻላል። ግልጽ ነው። በቁርአን ከቁርአን ላይ ካለው ህግጋት የተሻለ ነው ያለ ወይም እኩል ነው ያለ አዋናው የጁዙ ልሑክሙ ቢሃዳ ወይም አናውን ነው እኮ የጁዙ ይበቃል ያለ አልሕክሙ ቢሃዳ በዚህ ነገር መፍረድ ይበቃል ያለ ፈሁወ ካፍሩን ቢላህ እሱ በአላህ ስብሓንሁ ወተዓላ የካደ ነው። ወኢን ዘዐመ አነሁ ሙእሚን እሱ ሙእሚን ነኝ ብሎ ምን ቢልም ቢሞግትም ቢጠረጥርም ካፍር ነው። ከአላህ ውጭ ባለ ነገር መፋረድ መፍረድ የክህድናን ልብስ እንዲላበስ ያደርጓል። ሊአን አላህ ምክንያቱም አላህ አንከራ ምን ብሏል? ውድቅ አድርጓል። አስተባብሏል፣ ውድቅ አድርጓል፣ ከልክሏል። አላመ ዩሪዱ ተሐኩም መፋረድን የሚሻለይ ኢላ ገይሪ ሸርዒሂ ከሸሪያ ውጪ ወከዘበሁም አላህ ምን አድርጓል? ወከዘበሁም ውሸታም ብሏቸዋል። ፊ ዛዕሚሂሙል ኢማን ኢማን አለን ብለው በመጠርጠራቸው ውሸታም ብሏቸዋል። እውነት በአላህ የሚያምኑ ቢሆን ኖሮ በቁርአን ቢያምኑ ኖሮ ወደሱ ምን ባሉ ነበር በተፋረዱ ነበር ሊአነ ቀውለሁ ምክንያቱም ንግግሩ የዝዑሙን ማለት ሙተضሚን የሚያካትት ነው የሚያጠቃልል ነው ሊነፍይ ኢማኒህም የዝዑሙን የሚባለው ሁልጊዜ ለማን ነው ሙተضሚን የሚያጠቃልል ሊነፍይ ኢማኒህም ኢማናቸውን ውድቅ ለማድረግ ሊአነ ሀዚህ ልከሊማ ምክንያቱም ይቺ ቃል በአረብኛ ቋንቋ ላይ የዝዑሙን የሚባለው ምን ትላለሽ? ምሳሌ አንድ እህትሽ ትናገራለች የሆነን ነገር ስትናገር አንቲ ተዝዑሚን ሀከዛ በቃ ይህንን ነው አንቺ ዛዕምሽ፣ ጥርጣሬ፣ ሀሳብሽ ግልጽ ነው አለ ግማሽ እንኳን አይሆንም የሰጠሻት ደረጃ በአረብኛ ቋንቋ ሀዛ ዛዕሙኪ ትላል። ሀዛ ዛዕሙኪ በቃ አንቺ ጥርጣሬ ነው ግልጽ ነው። የማይሆን የሆነ ማለት ነው። ሀከዛ አንተም እንደዚሁ ሀዛ ዛዕሙክ ካልከው በቃ ውድቅ እያደረገው ያና ሀዚህ ከሊማ ቱቃሉ ትባላለች ጋሊበን አብዛኛው ጊዜ ቱቃሉ ትባላለች ጋሊበን ሊመን የደዒ ለሚሞግት ሰው ለሚጠረጥር ሰው ሊመን የደዒ ዳዕዋ ጥሪን ሁወ ፊሃ ካዚብ ሁወ ሱፊያ ፊሃ በዛ ጉዳይ ላይ ውሸታም ሆኖ ላለው ሰው የሚሰጥ ነው። ውሸታም ለሆነ ሰው የሚሰጥ ስያሜ። ለምንድን ነው ከአላህ ስብሓነሁ ወተዓላ ውጪ ባለ ነገር የሚፋረዱ ሰዎች ካዚብ የተባሉት እንዲሁም ተቀባይነት የሌላቸው ወሊአነ ተሕኪሙል ቀዋኒን ምክንያቱም በሰዋዊ ፍርድ ያነ ተሕኪሙል ቀዋኒን ሰዋዊ ህግ በሆነ መፋረድ ተሕኪሙን ልጣጉት ጣዖታዊ የሆነ ፍርድ ነው። በጣዖታዊ ህግጋት መፋረድ ነው። ወላሁ ቀድ አመረ ቢልኩፍር ቢጣጉት እንደሚታወቀው አላህ ደግሞ በጣዖታት እንድንክድ ነው ምን ያለ ያዘዘ ወጀዐለ አልኩፍሩ ቢጣጉት ሩክኑ ተውሂድ ወጀዐለ አድርጓል አልኩፍሩ ቢጣጉት በጣዖታት መካድ ሩክኑ ተውሂድ የተውሂድ ምንድነው ሩክን ነው ሩክን ማለት ማለት መሰረት መጀመሪያ እኛ በጣዖታት ሳንክድ በአላህ ብናምን ትርጉም የለውም መጀመሪያ በጣዖታት ክደን ነው ምን ማለት ያለብን ማመን ያለብን ማለት ነው። መጀመሪያ በጣዖታት ክደን ነው ማመን የሚባለውን ነገር ማምጣት ያለብን። ተነሱ እስቲ ለምን አረፈ የእናንተ መስጊድ ምንድን ነው? ሩክኑ ተውሂድ ከማ ቃለ ተዓላ الله سبحانه وتعالى اندالو فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى على الله سبحانه وتعالى فمن حكم القوانين بسواويه يتفرد لم يكن موحدا موحد نو مالت انجل موحد مال مال توحيد يطبقه لأنه مكنياتهم اتخذ لله لا الله يزول شريكا في التشريع بمدن قبوس يمي قاراني هنا والطاعة بمتاززم ولم يكفر بالطاغوت بتاوتات الكادم الذي أمر أن يكفر, أن يكفر به ان ذكر بتعززه الكادم وأطاع الشيطان شيطان تازل كما قال تعالى ويريد الشيطان أن يضلهم ضلالا بعيدا ويريد الشيطان ሰይጣን ይፈልጋል أن يضلهم የሰው ልጆች ምን ይላቸው ሊያጠማቸው ضلالا بعيدا ሩቅ የሆነ ጥመት ሩቅ የሆነ ጥመት ምን ማለት ነው? ሊቃኑ የማይችሉትን ማለት ሊቃኑ የጥመትም አይነት አለ። ሊቃኑ የማይችሉትን ጥመትን ነው ያጠመማቸው ይላል። وقد أخبر الله برقيت الله تناقره عن المنافقين سلمنافق أنوك الله تناقره أنهم النرسك حينما يدعون يتترق زينا إلى التحاكم ودم الفارد يتترق زينا إلى شرع الله ودا الله سبحانه وتعالى فرد يتطر جزينا يأبون انديلا ويعرضون جربات شون يسألوا فقال سبحانه راتي جبوننا املاك الله إهم بتملك تبلو وإذا قيل لهم تعالوا إلى ما أنزل الله إلى ما أنزل الله وإلى الرسول وإلى الرسول رأيت المنافقين يصدون عنك سجودا وإذا قيل لهم لن نسبت على التوقزين تعالوا من بلو ኑ ሲባሉ ኢላማ አንዘለ አላህ አላህ ወዳወረደው ፍርድ ኑ ሲባሉ ወኢለ ረሱሊ ወደ መልእክተኛውም ኑ ተብለው ሲጠሩ ረአይተ ልሙናፊቂን እነዛ መናፍቃኖችን ትመለከታለ የሱዱነ ሲዘጉ መንገቱን ሲዘጉ ታያለ አንከ ካንተ ሱዱዳ ምን ማለት ነው መዝጋቱን ሲሰጉ ታያለ። ለሐቅ ነገር አጥር ሲሆኑ ታያለ። መፋረድን አይፈልጉም። ይህ የማን ጸባይ ነው? የሙናፊቆች ጸባይ ነው። ወደ አላህ Subhanahu Wa ህግጋት፣ ወደ አላህ Subhanahu Wa ፍርድ፣ ወደ መልእክተኛው መንገድ መጥቶ መዳኘት አይፈልጉም። የሙናፊቅ ጸባይ ነው። ከማ አኽበረ አላህ እንደተናገሩ አነሁም የረውነል ፈሳደ ፈላሐን ሁል ጊዜ ከማ አክበረ እንደተናገሩ አነሁም እነሆ እኮ እነሱ ሙናፊቆች የረውነል ፈሳደ በምድር ላይ ማበላሸትን ያያሉ። ሰላሐን ምን አድርገው መልካም መስራት አድርገው ነው የሚያዩ። መጥፎ የሚሰሩትን አይ ጥሩ እየሰራን ነው ብለው ነው የሚያስቡት። لانتكاس فطرهم ተፈጥሯቸው ተቃራኒ ስለሆነ ማለት የነሱ ተፈጥሯቸውን ቀይረውታል። ወንዶቹ ራሱ እየገሰገሱ ያሉ ሴት ለመሆን፣ ሴቶቹስ ወንድ ለመሆን ነው እየገሰገሱ ያሉ። ልክ ያንን ፋሽን ብለው የሚሄዱትን ሂደት ልክ ምርጥነት ወይም ደግሞ ብልጥነት፣ አራዳነት ብለው አስበውታል። لانتكاس ለምን ከተባለ ተቃራኒ ስለሆነ ነው። ፊጠሪህም ምናቸው ተፈጥሯቸውን የተቃረኑ ናቸው እነሱ ተፈጥሮ። ወንድ ወንድ ሲሆን ነው በቃ ወንድ ሊባል የሚችለው። ሴትም ሴት ስትሆን ምንም ያክል ወንድ ልጅ ሴት ልምሰል ቢል ሙሉ ለሙሉ ማሟላት አይችልም የሚቀር ነገር ስለሚኖር ሴቷም እንደዛው ማለት ነው። ወንድ መስላለው እኔ እንደ ወንድ ነኝ ብትል ሂደቶችን ልትሄድ ትችላለች። ህዝብ ነው ማሟላት የማችለው ነገር ሊኖር ስለሚችል ኢንቲካሲ ፊጠሪሂም ወፈሳዲ ቁሉቢሂም ልባቸውም የተበላሸ ከመሆኑ አንጻር ነው። ቃለ ተዓላ አላህ ስብሓነሁ ወተዓላ ይህንን በማስመልከት ብሎ ይላል وإذا قيل لهم لا تفسدوا في الأرض قالوا إنما نحن مصلحون ألا إنهم هم المفسدون ولكن لا يشعرون وإذا قيل لهم ለእነሱ በተባላቸው ጊዜና لا تفسدوا في الأرض በምድር ላይ ምን አትበሉ አታበላሹ መልካምን ስሩ ሲባሉ قالوا ብለው ይላሉ إنما نحن مصلحون እኛ እኮ አሳማሪዎች ነን መልካም ተግባሪዎች ነን ይላሉ አላ አዋጅ ኢነሁም እነሱ እኮ ሁሙል ሙፍሲዱን አበላሺዎች፣ መጥፎ ሰሪዎች እነሱ ናቸው። ወላኪን ነገር ግን ላ የሽዑሩን ምን አይሉትም አያውቁትም እንጂ እነሱ ናቸው አበላሽ። እዛ ጋር ቆም ና ጋር አይቀርልም። ና ና ና እሱ ጋር ይሻላል። ከበድከኛ ከጀርባ ቆምና በዚህ ሰዓት ነው የሚመጣው። ሴቶች ጋር ድምጽ ይሰማኛል። አነ ድምጽ እየተሰማኝ ነው። ፈተሃኩም ኢላ ገይሪ ዲንላህ ፈተሃኩም መፋረድ ኢላ ገይሪ ዲንላህ ከአላህ ውጪ ወዳለ እምነት መፋረድ ሚን አዕማል ልሙናፊቂን ከሙናፊቆች ተግባር ነው። ወሁወ እሱ ሚን አዕظም ልፈሳዲ ፊ ልአርድ በምድር ላይ ትልቅ ማበላሸትን ማበላሸት ከአላህ ውጭ ባለ ፍርድ ምን ማለት መፋረድ ወሁ ሚን አዕظም ልፈሳዲ ፊ ልአርድ ምክንያቱም ሰዋዊ ህግ እንዲበላሽ ነው የሚያደርገው አይደል እንዴ ሸሪዓዊ የሆነ ፍርድ ግን በምድር ላይ ፈሳድ እንዳይኖር ከስረ መሰረቱ ነቅሎ ያስቀምጧል ሌቦች ሲያዙ የሚገባቸውን ቅጣት ተቀጥተው ወደ ቤት መግባት ያለባቸው። ለቤተሰባቸው ስቃይና ሸክም መሆን የለባቸው። እነሱ በሰረቁት እናት መሰቃየት የለባትም፣ አባትም መሰቃየት የለበትም። አሁን ግን እሱ በሰረቀው እናትና አባት ይንከራተታሉ። በየፍርድ ቤቱ በየወህኒ ቤቱ ማለት ነው፣ በየማረሚያ ቤቱ ማለት ነው። ምግብ ይዞ ምናምን። እንደ እስላም ግን እሱን የሰረቀው አይደል እጁ ትጎመድና ይዟት ይሄዳል። ሁል ጊዜ የተጎመደችውን እያየ ምን ይላል? መስረቅ እንደሌለበት ያምናል። ግልጽ ነው። ለሱም የሚወጣ ወጪ የለም። በአሁን ሰዓት ለምኖች ማረሚያ ቤት፣ ወይኒ ቤት የሚባሉት ከስንት ሚሊዮን ብር እየፈሰሰ ነው ምን እያቱላ ያሉ እየተገነቡ ያሉ ግልጽ ነው። ያውላ መሆን ድሆች ይመገባል። እሱ እጁን ይጣል። እያያት እያስተነተነ የለም አለበለዚያ አደገኛ ሌባ ሆኖ ይወጣል ማለት ነው። ትንሽ በሰረቀው እዛ ከትልልቅ ሌቦች ጋር ተገናኝቶ ሹራ አድርጎ ይወጣል ማለት ነው። እስከሚወጣ ድረስ ጥሩ ስልጠና ወስዶ ይመጣል። ዝሙት ሲሰራ ዝሙት ሰርቷል አይደለም? ጠቅላላው ሰውነቱ የጥፋቱን ያክል ይቀምሳል። ያገባ ከሆነ ምን ይደረጋል? እንደ ሸሪያችን ተወቅሮ ይገደላል። ለሌላው ትምህርት ነው። ዝሙትን የሚሞክር የለም። ግልጽ ነው አለም አሁን ግን ዝሙትም የተፈቀደ ነው አስለን ሴት መድፈር እንደ ኢስላም ቀላል ነገር ተደርጎ አይደለም። በአስራ ምናምናምኖች ህጎች ላይ የሚፈር አስራ ምናምን ዓመት ይፈረድበታል ወይም አስር ዓመቶች ምናምን ውስጥ እ እንደ ኢስላም ሴት ልጅን የሰውን ህይወት ማበላሸት፣ ህጻናትን የመሳሰሉት ፍርዱ የከፋ ግልጽ ነው። እንደዚህ የከፋ ፍርድ ነው የሚሰጠው። ያላገባ ከሆነም የሚገባውን ፍርድ ይሰጠዋል ማለት ለሌላው ሸክም አይሆንም ስለዚህ ኢስላም ከስረ መሰረቱ መፍትሄ ነው መፍትሄ ያመጣል ሌላው ግን ያው ፈሳድ ግልጽ ነው ፈሳድን ያንሰራፋል قال الإمام ابن القيم قال الإمام ابن القيم إمام ابن القيم بلولال على هذه الآية ይህንን አንቀጽ በተመለከተ ብሎ ይላል قال أكثر المفسرين አብዛኛው ሙፈሲሮች ብለዋል። لا تفسدوا فيها በምድር ላይ አታበላሹ፣ بالمعاصي በወንጀል ወዱዓ ኢላ ጣዓቲ ገይሪላህ ከአላህ ውጪ ወዳለ አካል በመጣራት በመለመን ባዕደ ኢስላሒላህ አላህ ምድርን ካሳመራት ካበጃት በኋላ እያሃ ቢባዕት ሩሱል ሩሱሎች ምን በማለት በመላክ አዎ የሰው ልጆችን ከጨለማ አውጥቶ ወደ ብርሃን እንዲያመጡ አላህ ብቻን እንዲገዙ ነው የላከው። ወበያን ሸሪዓ ሸሪዓንም ግልጽ በማድረግ ወዱዓ ኢላ ጣዓቲላህ አላህን ስብሓነሁ ወተዓላ በመታዘዝ በመጥራት ፈኢነ ዒባደተ ገይረላህ ከአላህ ውጪ ወደ አላህ አካል መላመን መጥራት فإن عبادة غير الله كالله تعالى مجزات والدعوة إلى غيره كالسوچ ودعلم طري مادرك والشرك به بالله لي ما قرت هو أعظم فساد في الأرض بمدر لي تلك ما بلاشت مالته بل فساد الأرض في الحقيقة أنه أونتنيا بمدر لي ما بلاشت مالت ኢነማ ሁወ ቢሽርክ ቢሂ በሱ ላይ ምን በማለት ነው በማጋራት ነው ወሙኻለፈቲ አምሪሂ የእሱን ትእዛዝን በመቃረን ነው ፈሽርኩ ሽርክ ወዳዕወቱ ኢላ ገይሪላህ ከአላህ ውጪ ወዳሉ አካሎች መጣራት ወኢቃመቲ ማዕቡድ ገይሪሂ ከሱ ውጪ ያሉ አካሎችን በመገዛት ላይ ወኢቃማ ምን ማለት በዛ ላይ ቀጥ ብሎ መቆም ካላህ ውጪ ያለን አካል እንዲገዙ ሰዎች ወሙጣዓ እንዲሁም ከአላህ ውጪ የሚታዘዙትን አካል ደግሞ ማቋቋም ግልጽ ነው። እንዲህ አይነት ነገሮችን መፍጠር متبع غير الرسول ከአላህ ስብሓነ ወተዓላ መልእክተኛ ውጪ ያለን መከተል በመከተል ላይ ማለት ከነብዩ ውጪ የሚከተሉትን ሞዴል ማድረግ ማበጀት هو أعظم في الأرض በምድር ላይ ትልቅ فساد ማለት ነው። ሰዎች በአሁን ሰዓት የሚያደንቁትና የሚከተሉትን በየፊናቸው አብጅተዋል። ግልጽ ነው። የተለያዩ ነጫጭቦችን ምን ሲሉ ሲከተሉ እናያለን፣ ሲያደንቁ እናያለን። ግልጽ ነው። ፈለጋቸው እነዚህ ነጫጭቦች ናቸው፣ ከሴቶችም ከወንዶችም። አዎ እነሱም በቃ እሷን ለመምሰል እሱን ለመምሰል ይሞክራል ማለት ግልጽ ነው። በሆነ ጊዜ ላይ በ TV screen ላይ የታዩትን ማድነቅን ይያያዙታል ነው። ወላ ሰላህ ለሃ ለምድር እኮ የሚበጃት ነገር የለም። ወላ ሊአህሊሃ ለምድር ነዋሪዎች የሚበጃቸው ነገር የለም። ኢላ ቢአን አላህ ኢላ ቢአን አላሁ ወህደሁ ሁወል ማዕቡድ አላህ አንድዬ አምላክ በመሆኑ እንጂ ሊበጃቸው የሚችል ነገር የለም። በቃ ከአላህ ውጭ ያለን በመጥራት ለአንተ የሚበጅ ነገር ምንም አይመጣም። በምድር ላይ ፈሳድ የምታየው የመሬት መንቀጥቀጥ ግልጽ ነው አለ። የተለያዩ የመሬት ርዕደት ግልጽ ነው አለ። የመሳሰሉ የአየር ለውጥ የመሳሰሉት እየመጡ ያሉት በእነዚህ በመጡት በሰራ ነው ፈሳድ ወዳዕወቱ ወዳዕዋ ለሁ ላ ሊገይሪህ ወዳዕወቱ ለሁ ከአላህ ውጭ ያለን አካል አፎን ወዳዕወቱ ለሁ አላህን ብቻ በመጥራት ነው ምድር ልትስተካከል የምትችለው። ሰላህ ያለው በጎነት ለነዋሪዎቿም ለምድርም አላህን ብቻ በመጥራት ነው። ላ ሊገይሪሂ ከሱ ውጪ ያለን አካል በመጥራት አይደለም። ወጣዓቱ ወልኢትባዕ መታዘዝ መከተል ቢረሱል ለመልእክተኛው ሲሆን ነው ለይሰ ኢላ አዎ ለይሰ አይደለም ኢላ ከሱ ውጭ ላሉ አካሎች በመጥራት አይደለም የሚሆነው ኢላ ይሄ ካልሆነ ግን የሚከተለው የከፋ ነው ነው ወገይረሁ ኢነማ ተጂቡ ኢነማ ተጂቡ ጣዓቱሁ ወገይረሁ ከአላህ ውጭ ያለ ከነቢዩ አለይሂ ሰላቱ ወሰላም ውጭ ያለ ኢነማ ተጂቡ ጣዓቱሁ እሱም መታዘዝ ግድ የሚለው ኢዛ አመረ ቢጣዓት ረሱል ሰለላሁ ዐለይሂ ወሰለም በነቢዩ ትእዛዝ ሲያዝ ብቻ ነው ሌላው ግድ የሚለው ሳሌንን ነገር እኔ ባዛችሁ የአላህን እና የመልእክተኛውን ትእዛዝ ካዘዝኳችሁ እኔም መታዘዝ ግድ ይላል። ግን ከአላህ ስብሐነ ወተዓላ ትእዛዝና ከመልእክተኛው ትእዛዝ ውጪ ያለን ግን ባዛችሁ እኔም መታዘዝ የለባችሁም። ፈኢዛ አመረ ቢማዕስየቲህ በወንጀል ቢያዝ ወኺላፍ ሸሪዓቲ ከሸሪዓ ተቃርኖ ያለውን ነገር ቢያዝ ፈላ ሰምዐ ለሁ ወላ ጣዓ ለሰው ልጅ መስማትም የለም መታዘዝም የለም። ወመን ተደበረ አህዋል አልዓሊም የአንድን ዓሊም ጉዳይ እኮ ያስተነተነ የአንድ ዓሊም የሆነ ሰው ታላቅ እውቀትን የያዘ ሰውን ሁኔታ ቢያስተነትን? ምንድን ነው ማያልቅ ነገር የሚገልጽ ማን ነው? አንዴ ገልጻችሁ አስቀምጡት። ወጀደ ያገኛል ኩለ ሰላሒን ወመን ተደበረ ያስተነተነ አሕዋል አልዓሊም የአንድን ዓሊም ሁኔታ ያስተነተነ ወጀደ ያገኛል ኩለ ሰላሕን ፊል አርድ በምድር ላይ ሁሉንም ምን በጎ ነገር ያገኛል። ፈሰበቡሁ ግልጽ ነው። ይሄ ነው ሐቂቃው ነው። ግልጽ ነው። ፈሰበቡሁ ምክንያቱ ተውሒድላህ አላህን በብቸኝነት መገዛት ወኢባደትህ እሱንም መገዛት ነው ወጣዓቱ ረሱልህ መልእክተኛውንም መገዛት ምን ማለት ነው መታዘዝ ነው ወኩሉ ሸሪን ፊል ዓለም በዓለም ላይ የሚከሰተው شر ሁላ መጥፎ ነገር وفتنة وبلاء ትልቅ ፈተና በምድር ላይ መከሰቱ بلاء ማእስ መውረዱ ወቃህቲን ድርቅ መከሰቱ وتسليط عدو አዎ ጠላት በሙስሊሞች ላይ እንዲሾም መደረጉ وغير ذلك ከዚህ ውጭ ያሉትም የመሬት መንቀጥቀጥ በለው የተለያዩ በምድር ላይ እንግዲህ ብዙ ነገር ነው አይደል እየተከሰተ ያለው ፈሰበቡሁ ምክንያቱ ሙኻለፈተ ረሱሊሂ መልእክተኛውን ምን ማለት ነው መቃረን ነው ወዳዕወቱ ኢላ ገይሪላህ ከአላህ ውጪ ወደ አላህ አካል በመጣራት ነው ወረሱሊሂ እንዲሁም ከመልእክተኛው ውጪ ያለን መታዘዝና ሞዴል ማድረግ وقد سمى ወቀድ ሰመ الله ሰመ አላህ በእርግጥ አላህ ሰይሟል ኩለ ሑክሚን ሁሉንም ፍርድ ዩኻሊፉ ሑክመሁ የአላህና የመልእክተኛውን ትእዛዝ የሚኻለፍ ከሆነ حكمه ዩኻሊፉ ሑክመሁ ቢአነሁ ሑክሙ ልጃሂልያ አላህ የፈረደበት ምን ብሎ ነው? ምን ብሎ ነው የሰየመው? ወቀድ ሰማ አላህ አላህ ሰይሟል ኩለ ሑክሚን ሁሉንም ፍርድ ዩኻሊፉ ሑክመሁ የእሱን ሕክም የሚፋረድ ይሁን ቢአነሁ ሑክሙ ልጃሂልያ ምን ብሎ ነው አላህ የሰየመው? የማሐይማን ፍርድ ብሎታል። የትኛውም በል የኛ የሀገራችን ህግ የመጣው ከየት ነው? ባለፈው ነገር ያቸዋለሁ። ከግሪክ ነው አይደል የተወሰደው? ግልጽ ነው። እያንዳንዱ ከስያሜው አንጻር ብትወስዱት ዲሞክራሲ ከሚለው አንስተን እስከ ዝርዝር ነገሩ ብንገባ ያን ያን ነው ሁክሙል ጃሂልያ ያው ያደጉ ቢመስሉም የማህይማንን ፍርድ ነው የሚፈርዱት። ቃለ ተዓላ አፈ ሁክመል ጃሂልየቲ የብጉን ومن أحسن من الله حكما لقوم يوقنون أفحكم الجاهلية يبغون የማህይማንን ፍርድ ነው እንዴ የሚፈልጉት? ወመን አሕሰኑ ምንኛ ያማረ አለ እስቲ ሚነላሂ ከአላህ የበለጠ ሑክመን በምን በፍርድ ሊቀውሚ ዩቂኑን የቂን ለሚሉ ህዝቦች እንደ አላህ ምርጥ ፈራጅ አሳማሪ ፈራጅ ማን አለ ይላል። ኧረ ማንም የለም መልስ። አረ ኧረ ማንም የለም ነው እኛ ግልጽ ነው። አዎ አላህ ብቻ ነው አሳማሪ ፈራጅ። የሰው ፍርድ ማለት ነው ፍርደ ገልድም ነው። ቃለ ኢብኑ ከሲር ኢብን ከሲር ብሎ ይላል ረሂመሁላህ ዩንኪሩ ተዓላ አላህ ስብሓነ ወተዓላ ውድቅ ያደርጋል አላ መን ኸረጀ የወጣ ሰው ላይ አን ሑክሚላህ ከአላህ ምን ፍርድ ተዓላ የበላይ ሆነው አልሙሕከሚ عن حكم الله تعالى المحكم المشتمل على كل خير الناهي عن كل شر ከየትኛው ፍርድ ከተባለ አልሙሕከሚ ያ የተደነገገው አልሙሽተሚሊ ያጠቃለለ የሆነው አላ ኩሊ ኸይሪን በውስጡ ምን በሁሉም ኸይር ነገር ያጠቃለለ የሆነው አዎ የሸሪያ ፍርድ ድንጋጌ በውስጡ ብዙ خير ነገሮችን ይዟል። الناهي ደሞ ነው ከልካይ ነው። عن كل شر ከሁሉም ምን شر ነገሮች ከልካይ ነው። وعدل የተዘነበለን ሁላ አላህ ተግባሩ ትክክል አይደለም ብሎ ውድቅ አድርጓል። ወዐደል ያዘነበለን إلى ما سواه ከሱ ውጭ ወደ አለ ፍርድ ያዘነበለ ሚነል አራ ወደ ሰዎች ምን አመለካከት ወልአህዋ ወደ ሰዎች ስሜት ወልስጥላሓት ወደ ሰዎች የራሱን የቻለ ምን መለያ ኮድ ጠረን ወይም ስምምነት ኢስጢላህ ማለት ስምምነት ነው ምንድን ነው ወልኢስጢላሃት ወደ ሰዎች ስምምነት አለቲ ወضعها الرجال ያቺ ሰዎች ያስቀመጧት ቢላ ሙስተነድ ያለ ምንም መጠጋት ሚን ሸሪዓትላህ ከአላህ ምን ፍርድ ያለ ምንም መጠጋት ምን ያሉት የተፋረዱበት ይላል ሾከሩ ግልጽ ነው ሚን ሸሪዓቲላህ ከማ ካነ አህሉል ጃሂልያ አህሉል ጃሂልዮች እንደነበሩት የሕኩሙነ ቢሂ በሱ ይፈርዳሉ ሚነል ጀሃላቲ ከመሀይማን የሆነ ፍርድ ወበላላቲ ጥመትን ሚማ የድዑነሃ ያቺ ፍርድ ደግሞ የሚያስቀምጧት በመናቸው ቢአራኢህም በምናቸው በምናቸው በምናቸው ባመለካከታቸው ወአህዋኢህም በምናቸው በስሜታቸው ወከማ የሕክሙ እንደፈረደው እንደሚፈርደው ማለት ቢበሱ አተታር ተታር እንደፈረደው ማለት ነው። ተታር እንዳስቀመጠው ሚነ ሲያሳት ልመለኪያ ንጉሳዊ የሆነ ፖለቲካዊ አካሄድ ተሳር ማለት በጊዜ ወደ ሶሪያ አካባቢ ላይ ያለ አገዛዝ ነበር። ተታር ግልጽ ነው። በማን ጊዜ? በሼኹል ኢስላም ኢብን ተይሚየተ ረሂመሁላሁ ጊዜ የነበረ ንጉሳዊ አገዛዝ ነው። ግልጽ ነው። ሽርክን የሚያበረታታ የሆነ የካህዲያኖች ነው። ግልጽ ነው። የካህዲያኖች አገዛዝ መለክይ ነበረ። ግልጽ ነው። ንጉሳዊ የፖለቲካ አካሄድ የነበረበት ነው እና ያንን ነው ለማለት የፈለገው ማለት ነው። አሁንም እኛ ጋር አለ አይደል እንዴ? በዚህ ብቻ የሚገደብ አይደለም፣ ብዙ አይነት አለ። አልማእኹዘቱ ሲያሳ ምንድነው? ፖለቲካ ማለት ነው አይደለ? ሚነ ሲያሳቲል መለኪያ ማለት ነው። ሲያሳት መለኪያ ንጉሳዊ ይሄን አካሄድ ነው አይደል? መለኪያ ያው ሲያሳት ፖለቲካ አካሄድ ንጉሳዊ የሆነ የፖለቲካ አካሄድ እየሄዱ ነበሩ። እሺ፣ በዚህ አጋጣሚ ሁሌ ጊዜ እንግዲህ ኡስታዝ ምን ማለት የለበትም እያፈተ ምንድነው እየፈተፈተ ማጉረስ የለበትም። አንድ የቤት ስራ ደግሞ ልስጣችሁ። በጣም ራኩኛ ከተቷችሁ ተታር ማን ነው? አሁን ትንሽ ጠቅሼላችኋለሁ። ማጣቀሻ ነገሮችን ስትፈልጉም ባትጠይቁ ሼኹል ኢስላም ኢብኑ ተይሚያ ታሪክ ጋር የተያያዘ እንዳትረሱ። ሌላ ነገር ብታመጡ X እንዳትሆኑ ማለት ነው። ከሱ ታሪክ ጋር ተያያዥነት አለው። እነ ተታር ማን ናቸው? እስቲ ሂስትሪ መለስ ብላችሁ የምትጠይቁትን ጠይቃችሁ አምዱልኝ። ግልጽ ነው። ጭቦች ቋንቋም እስቲ እነዚህ ነተታር እነማን ናቸው? እስቲ እሱንም ጠይቁና history ን ትንሽ የሚያውቁ ሰዎች እ የምፈልገው በጽሁፍ ነው የመልሱ የምፈልገው ለነገ ኬት ይገኛል የሚገኘውንማ እኔ ጠይቃችሁ ኑ፣ ኬትም ጠይቁ እ እሺ በሚቀጥለው ሳምንት ይሁንላችሁ። ጠይቁ። ያው መጠየቂያ እንትኖች ከተለያየ እንትኖች መጠየቅ ትችላላችሁ። ግን እነ ጎግል የመሳሰሉትን ስትጠይቁ ጥንቃቄ ብቻ አድርጉ። ግልጽ ነው። እዛ ላይ ህዝብም ሊመጣ ይችላል። ለዚህ ነው አስቀድሜ ኢብን ከቲር ምናምን የመሳሰሉት የነገርኳችሁ። ግልጽ ነው። መጠየቅ ትችላላችሁ። ጉግል ላይም ታገኛላችሁ። የመሳሰሉትን ወይም እውቀት ያላቸውን ሰዎች ጠይቁ። እሺ አላይ ያህል እነዚህ ተታር ነማን ናቸው? የጠየቁት ጥያቄ ማለት ተታር ነማን ናቸው? ግልጽ ነው። የት ሀገር ነበረ የነበሩት? አገዛዛቸው የት ሀገር ነበረ? እና ከሼኹል እስላም ኢብኑ ጋር ያላቸው ግንኙነትና በዚህ ትልቅ ዘመቻ ጦርነት ነበር የተጣሩ የዘመቱት ጦርነቱ ላይ شيخ الإسلام ኢብኑ የሰሩትን ትልቅ ታሪክ ጽፋችሁ ትመጣላችሁ። المأخوذة المأخوذة የተያዘ ነው። عن ملكهم ጄንኪዝ ካን የሚባል ያው እንግሊዘኛ ነው እሺ እንጂ መቼስ እንደምትገምቱት አማርኛ አይደለም አይደል? አመሊኪሂም ከመሊካቸው ከንጉሳቸው የያዙት ነው። ጂንኪስ ኻን ይባላል። ግልጸዋለ ስሙ ነው። ቺንግ ማን? አዎ ጂንኪስ ኻን ይባላል ማለት ነው። ከሱ የያዙት ነው። አለዲ እኛም ያው ግዴታ ስለሆነ ነው እንጂ ስሙን ራሱ መጥራት አይገባም። እሺ አለዲያ وضع لهم الياسق الذي وضع لهم الياسق ياسق ያስቀመጠላቸው የሆነ ነው ማለት ስለዚህ ስትፈልጉ እንኳን እነዚህ ነገሮች ስታገኙ ትጽናናላችሁ ማለት ነው። الذي وضع لهم الياسق ግልጽ ነው። ያሲቅ ያስቀመጠላቸው ነው። ያሲቅ እነሱ ነው። ግልጽ ነው። الذي وضع لهم ياسق ህግጋቱ ማለት ነው። ግልጽ ነው። ያስቀመጠላቸው ወወሷ ያ የሚባለው ወሁ ራሱ ሊፈታላችሁ ነው። ኢባረቱን የምትገልጽ ነች። አንኪታብ ስለ መጽሐፉ የምትጠቅስ ነች። አንኪታብ መጅሙዕ በውስጡ ምን ያለ የሰበሰበ ሚን አህካም ድንጋጌ የያዘ ነው። ይሄ ምን የሚባለው ያሲቅ የሚባለው ማለት ሚን አህካም ኢክተበሰሃ ምን ያለው ነው የወሰደው ነው የቀነጫጨበው። አማርኛ ደስ የሚለው ይሄ ነው። ምን ያላል የቀነጫጨበው ያወጣጣው ሚን ሸራዒ ሸታ ከተለያዩ ሸሪያዎች ነው የወሰደው ህግጋቶች። ይሄ ምን የሚባለው ያሲቅ የሚባለውን ህግጋት ከምንድን ነው የወሰደው? ከተለያየ ህግጋቶች ነው ወስዶ ጽፎ ይሄ ምርጥ ነው አለ። የአላህ ፍርድ አለ አይደል? የአላህ ስብሐነ ወተዓላ ድንጋጌ ቁርአን፣ ሐዲስ እያለ ይሄው ይሄ አሪፍ ነው አለና ቁጭ አረገው። ከተለያየ ሸሪያን የወሰደው ሚነል የሁድ ከየት ወስዷል? ከአይሁድ ህግ ተወስዷል። ወነስራንያ ከነሳራዎች ህግም ተወስዷል። ወልሚለቱል ኢስላሚያ ከእስልምናም ተወስዷል። ምን ፓንች ወይም ደግሞ ስትሪዝ ምናምን ታውቃላችሁ ስለዚህ ምን ተደርጓል ማለት ነው? ከነሳራውም ከየሁድም ከኢስላምም ተወስዶ ተጨንቆ አሪፍ ነው ተብሎ የተባለ የሀገራችን ህግ ራሱ ያ ይዘት አለው ታውቃላችሁ አይደል? የሀገራችን ህግ ራሱ ያን ነው። ግልጽ ነው። ተጨንቆ ተደብዳልቆ የመጣ ነው። አብዛኛው ግን ሸሪዓቱል ኢስላሚያ ምን ይላል? ምን ይላል? የሚቃረን ነው ማለት ነው። ወገይ ወፊያ በውስጧ ከቲሩ ምን አልአህካም አብዛኞቹ ህግጋቶች የተወሰዱት አኸዛሃ አን ሙጀረድ ነظሪ በተናጠል ካመለካከቱ ብቻ ነው የወሰደው። ነظሪሂ ማለት የእሱ አመለካከት ይመርጥና ይሄ አሪፍ ነው፣ ይሄ ቢሆን አሪፍ ነው እያለ ነው የሚያስቀምጠው። ግልጽ ነው። ከስሜቱ ጋር ዋሃዋሁ ነظሪ አመለካከቱ ነው። ወሃው ስሜቱን ተከትሎ ያስቀመጠው ህግጋት ነው። እንዳረሱ የተታር ጦርነት ማን ነው የሚለውን ነገር በደንብ ዳሱት። እሺ ጥያቄውን በደንብ ሰፋ አድርጋችሁ ነው የምትመጡት። በጣም ሼኹል ኢስላም ኢብኑ ተይሚያ በዚህ በጣም የታወቀበት የሆነ ክስተት ስለሆነ ትኩረት እንድትሰጡ የፈለኩት ግልጽ ነኝ ኢንሻአላህ እናንተም በህስ የማድረግ ልምድ በዛው እንድታዳብሩ ያደርጋቸዋል ወፊሃ وفيها بوسطة كثير من الأحكام أخذها مجرد نظري وهوى فصارت هناك في بينه شرعا متبعا فصارت هناك في بنيه بس ልጆች ላይ እሱ ልጆች ያው ተከታዩ ሁሉም ማለት ነው ህብረተሰቡ ላይ ሸርዓን ሙተበዐን የሚከተሉት ሸሪያው ሆኖ ጸደቀ ዩቀድሙነሁ አለል ሑክሚ ቢኪታብላህ በአላህ ፍርድ ከመፋረድ ያስቀድሙት ነበረ ወሱነቲ ረሱሊህ ሰለላሁ ዐለይሂ ወሰለም ከነቢዩ ፍርድ የበለጠ ያስቀድሙት ነበረ ሙስሊሞች ነበሩ እኮ ግልጽ ነው ተታር ባስቀመጠው እንግዲህ የእሱ ሲያሰቱል መለኪያ ተጽዕኖ አድርጎባቸው በቃ ሰመጡ። ፈመን ፈዓለ ዛሊክ ይህንን የሰራ ሚኖም ከነሱ ፈሁወ ካፊሩን እሱ ካፊር ነው። የጂቡ ቂታሉሁ እሱም ምን ማለት መጋደል ግድ ነው። ሐታ የርጂዐ ኢላ ሑክሚላህ ወደ አላህ ፍርድ እስኪመለስ ወረሱሊሂ ወደ መልእክተኛውን ፍርድ እስኪመለስ ፈላ ዩሐከም ፈላ ዩሐከም ፈራጅ ሊደረግ አይገባም ሲዋሁ ከአላህ ውጪ ፊ ቀሊልን ወላ ከሲር በትንሹም ይሁን በብዙም ጉዳይ ቢሆን ከአላህ ውጪ መፋረዳቸው ላ ፊል እርስ በውርስ ላይም ቢሆን ወላ ፊኒካህ በመጋባትም ቢሆን ያው ነው። በሁሉም ፍርድ ላይ ነው። አሁን ግን ሲጋቡ በሸሪያ ሲፋቱ በፌደራል ይንታ ከላሙሁ ንግግሩ ምን ብሏል? እዚህ ላይ ተቋጭቷል ይላል። ግልጽ ነው። በደንብ አድርጋችሁ እስቲ እዩት። ለምን ዘመተባቸው ሼኹል እስላም ተይሚያ? መጀመሪያ ሐታ በጣም የሚገርመው እዛ ላይ የዘመተበትና ድል ያደረገበት ታሪክ በጣም ይገርማል። ተታርን ይጥሏል የሚባል እንኳን አይገመትም ነበር። ግልጽ ነው። ማን ይጥሏል ተብሎ የማይገመትን አገር ነው ምን ያለው ከስረ መሰረቱ ቁጭ ያደረገው ሼኹል እስላም ተይሚያ ግልጽ ነው። ያቀናጀው እሱም ነበረ። አዎ ሼኹል ኢስላም ተይሚያ አሊም ብቻ ሳይሆን ምንም ጭምር ነው፣ ሙጃሂድም ጭምር ነበር። ሚገርም ሚገርም ሙጃሂድ ነበር። ስትራቴጂ የጦርነት ስትራቴጂን ሲነድ የሚገርም ነበር። ሁሉም ግን ያቋቋማቸው በምን ነበረ? መጀመሪያ ከመዋጋታቸው በፊት አቂዳችን አስተካክሉናል። የሚገርም የሚገርመው አንድ ሰው እንዳይዋጋ አቂዳችን ሳታስተካክሏል አቂዳችሁን አስተካክሎ በአቂዳ ቀጠቀጣቸው ደህና አድርጎ አቂዳቸውን ሲያስተካክሉ ይሄዳል። አቂዳውን ላስተካከለ ተውሂድን ለያዘ ሰው ከኋላው ማን አለ? አላህ አይደል እንዴ? አላህ እንዴ ሙሳ እንኳን ያኔ ማንም ፊራውን ከነጀሌው ተከትሎ ባህር ከፊት ለፊታቸው ሆነ። በየቂን ምን አለ? እረ ልንጠፋ ነው፣ ከኋላ ምን ልንሆን? ኢነ መዕየ ረቢ ሰየህዲን አላህን ከያዝ ግን አቂዳ ሳይኖርም መሽመድመድ ነው። የቂንም አይኖርም እንጂ የቂን ከሌለ ደግሞ ነፍስ የለም። ኢንተሃ ከላሙ ንግግሩ ተቋጭቷል ይላል። ወሚስሉ ልቃኑን ወሚስሉ ልቃኑን አዎ ግጋቶችን ይመስል አለዚ ዘከረሁ ያ ያወሳው አኒ ተታር ስለ ተታሮች ያወሳው ይመስል ወሐከመ የፈረደ ቢኩፍሪ መን ጀዐለሁ በዲለን የእሱ ምትክ አድርጎ የሸሪዓ ምትክ አድርጎ ሚነ ሸሪዓት ልእስላሚያ የተፋረደ የማንንም ፍርድ ቢሆን ያው ነው ሁክሙ። አዎ ፍርዱ ያው ነው። አልቀዋኒኑ ልወድዕያ ያ ምናምን ሰዋዊ ህግ አልቀዋኒኑ ልወድዕያ የተቀመጠ ሰዋዊ ህግ አለቲ ጁኢለት ልየውም ዛሬ ተደርጋለች ፊ ከሲሪ ሚነ ዱወል በተለያዩ በብዙሃን ሀገሮች ላይ ተደርጓል። ሂየ መሳዲሩል አሕካም አዎ የሁክሞች ሁላ ምንጭ ግልጽ ነው። የሁክሞች ሁላ ምንጭ ግልጽ ነው። ይሄ ምንጩ ከዚህ ነው የተወሰደው። ይሄ አዎ ዋና ትልቅ መርጂ ግልጽ ነው አይደል ልክ በደንስ ቡክ ነው የምትሉት እ አዎ እንደ የሚወሰድበት እንደዛ ነው የተደረገው ማለት ነው። ወኡልግየት አዎ ተጣለች፣ ተወረወረች። ሚን አጅሊሃ ስለሷ ተብሎ አሸሪዓቱል ኢስላሚያ ኢስላማ ህግ ተወረወረ። ኢላ ፊማ ዩሰሙነሁ ኢላ ፊማ ዩሰሙነሁ በሚሰይሙት እንጂ አይፋረዱም። ቢልአህዋል ሸክስያ በሰዋዊ ህግ ሸክስያ ማለት የህብረተሰብ ጉዳይ ላይ በምን ይዳኛሉ? በምን በምን በሸሪያ ይፋረዳሉ። በሌላው ግን ወደዛ ነው የሚሮጥ። በጥቅማቸው ላይ ነው። ምን ማለት ነው? ግለሰባዊ ጉዳይ ሲባል በቃ ምናምን የገደለ ምናምን ወይም የተለያየ ለራሱ ጥቅም የሚሆነው ነገር የለም ግልጽ ወይም ደግሞ ምንድነው ምንድነው ያልኳችሁ የግለሰብ ጉዳይ የግለሰብ ጉዳይ ላይ ብቻ በቁርአን ምናምን ግልጽ ነው ሰው ማስማማትን የመሳሰለ ማስታረቅ ሌላ ሌላ መርጠው ነው የሚፋረዱት ማለት ነው። አፈቱእሚኑነ ቢባዕድ ልኪታብ ወተክፍሩነ ቢባዕድ በከፊሉ አምናችሁ በከፊሉ ትክዳላችሁ ብሏል አላህ። ይሄ ነው በቃ አሁን እየሆነ ያለው እየሆነ ያለው ይሄ ግን እኮ ሰላም ያላት ሀገር ማለት በሸሪያ የምትተዳደር ሀገር ነች። ሚትል ሱዕ ተመልከት እስቲ አልመምለከቱ ልዓረቢየት ሱዑድያ ተመልከት፣ ሰላሟን አግኝታ ነው የምንኖር አንተ ዕቃን እዛ እንትን ብለህም ብትሄድ ወደ መስጊድ ብትሄድ ማንም አይገባብህም። ግልጽ ነው። ገብቷል አይደል? በቃ ምንም በኮንፊደንስ ነው የምትኖረው እያንዳንዱ ነገሮች ማለት ነው። ሁሉም ነገር ሸሪዓን ብትተገብር እዚህ እኮ ማትፈራው የለም። ጥላንም ጭምር ትፈራለህ። من أجلها الشريعة الإسلامية إلا فيما يسمونه بالأهوال الشخصية والدليل ለዚህ እኮ እንደው ሁኔታ መረጃው አላ ኩፍሪ መን ፈዐለ ዛሊከ አው ከአላህ ውጪ የተፋረደ ሰው እንደሚከፍር ዛሊከ አያቱን ከሲራ ብዙ አንቀጾች አሉ ሚንሃ ከሷ ውስጥ ቀውሉሁ ተዓላ አላህ ስብሓነሁ ወተዓላ ብሏል ወመን ለም የሕኩም ቢማ አንዘለ አላሁ ፈኡላኢከ ሁሙል ካፍሩን ወቀውሉሁ ፈላ ወረቢከ ላ ዩእሚኑን حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا حرجا مما قضيت ويسلموا تسليما وقوله تعالى أفتؤمنون ببعض الكتاب وتكفرون ببعض فما جزاء من يفعل ذلك منكم إلا خلي في الحياة الدنيا ويوم القيامة يردون إلى أشد العذاب ወማ ላሁ ቢጋፊልን አማ ተዕመሉን። ግልጽ ነው መሰለኝ። ይህ ከዚህ በፊት ያየነው የቁርአን አንቀጽ ስለሆነ ያልገባች ነገር እ የት ነው ያለው? ወደ ኋላ ነው። ወልግየት ችላ ተብላለች ትጥላለች። ሚን አጅሊሃ ሸሪዓቱል ኢስላሚ። እሺ የቁርአን አንቀጹ ግልጽ ነው አለ ባረከላሁ ፊኩም ኸይር አላህ ይባረክ ፊኩም ወከማ ቁልና እንዳል ነው ይላል ቀሪበን ያው በቅርብ እንዳየ ነው ኢነሁ የጂቡ እነሆ ግድ ይላል ተሕኪሙ ሸሪዓ ሸሪዓን ፈራጅ ማለት በሸሪዓ መፋረጅ አቂደተን ወዲነን እንዴት አድርገን አቂዳችን ማድረግ አለብን። መፋረድ ማለት አቂዳ ነው። ግልጽ ነው አለ። ከአላህ ውጪ ደግሞ መፋረድ ሽርክ ነው። ግልጽ ነው አለ አቂደተን ስለዚህ ወከማ ቁልና ቀሪበን ነው የጂቡ ተሕኪሙ ሸሪዓ አቂደተን በአቂዳም ጉዳይ ودينا በእምነት يدان الله به عقيدة ማለት በአቂዳ ከአቂዳ አንጻር ودينا ከእምነት አንጻር ዩዳኑ ላሁ ቢህ ዩዳኑ ላህ ማለት ማለት يدان الله ማለት ዩተዓበዱ ላህ ቢህ አላህን በሱ የምናመልክበት ነው ነው ዩዳኑላህ ምን ማለት ነው? አላህ የምንገዛበት ነው የምናመልክበት ነው ማለት كما تدين تدان ይባላል። እሺ ቢ ላ ሚን አጅሊ ጠለብ ልዓዳላ ላ አይደለም من أجل طلب العدالة ፍትህን ፈልገን ብቻ አይደለም ወደ ቁርአንና ወደ ሐዲስ የምንፋረደው። ፍትህም ፍትህ ነው አይደል እንዴ? ቁርአንና ሐዲስ ፍትህ ነው አይደል እንዴ? ግን እኛ ፍትህን ፈልገን ብቻ ሳይሆን ምን ብለን ነው ኢባዳም ጭምር ነው ብለን ነው መፋረድ ያለብን። ምንም ጭምር ነው ኢባዳም ጭምር ነው። በአላህ በቁርአንና በሐዲስ ስንፋረድ ኢባዳም ጭምር ፍትህን ብቻ ፈልገን አይደለም ማለት። ስለዚህ በቃ የፈለገ እንኳን ወላሂ ሴቶች ምሳሌ በዛሂር ነው ሴቶች የሚጎዳ ይመስላል እንጂ ሴቶችን የማይጎዳ ነው። አሁን ምሳሌ ወደ ምን ስንሄድ ወደ ውርስ እንኳን ስንሄድ ዛሂሩን ስናይ ሴቶችን የሚጎዳ ይመስላል ሊዘከሪ ሚስሉ ሐظ الኡንሰየይን ሲሰጥ ወንድ ልጅ የሴት ልጅን እኩል ነው ወይስ እጥፍ ነው የሚወስደው? እጥፍ አይደል? ሊዘከሪ ሚስሉ ሐظ الኡንሰየይን የሁለት ሴቶችን ነው የሚያገኘው እሱ በለጥ ለሚያስተነትን ቁጭ ብሎ በደንብ ለሚገነዘብ ሰው ያለምንም ስሜት ማለት ነው ሐቂቃውን ይደርስበታል። እንደ ሸሪዓ ሴት ልጅ ምንም ግዴታ የለባትም። ሚስትም ብትሆን እህትም ብትሆን እናትም ብትሆን ምንም የለባትም። ማውጣት አለባት እንደ ግዴታ የለም። ወንዱ ነው እያንዳንዱን ነገር መህር እሷ ነች እንዴ የምትሰጠው? ወንድ ነው የሚሰጠው። ስለዚህ እሷ ምን አለባት? ብሯን ከፈለገ ታስቀምጠው እንጂ። ስለዚህ ወንድ ልጅ ግን ምን አለበት? የቤተሰብ ኃላፊነት አለበት። ሲያገባ መህር ይሰጣል። ስንት ነገር አለበት። ስለዚህ ለሱ ተብሎ ነው ያንን የሚደረግበትን ምክንያት ግልጽ ነው። ይሄ ለሴቶች ደግሞ ለሁሉም አይደለም። ግማሽ የሚደርሳት አለች አይደል? ኡኽት ስመጣ ግማሽ የሚደርስበት ሙናሰባ አለ። ሩቡዕ የሚደርሳት አለ። ግልጽ ነው። አንድ አራተኛ፣ አንድ ስምንተኛ፣ እያንዳንዱ እንደ ሁኔታው ይለያያል። ስለዚህ ነፍስያን ረገጥ አድርጎ ሸሪ ዓለም እንደነገገ የሚባለው ማጤን ነው እንጂ ከኔ ጋር አልሄደምና የኔን ጥቅም ምናምን አላስከበርምና ምን አይደለም ፍትህ አይደለም ብሎ ቢተው ኢባዳን እንደተወ እንደተወች ይቁጠሩ ሀላ ይህ እኮ ወላ ቡድ የማይቀር ነው ሊልዓብዲ ለአንድ ባሪያ ሚን ቀቡል ሑክሚላህ የአላህን ፍርድ ምን ማለት መቀበል ሰዋኡን ካነ ለሁ ፍርዱ ለሱም ቢሆን አም አለይህ ወይም በሱ ላይም ቢሆን መቀበል አለበት ለሱም ይሁን ወይም በሱ ላይም ቢሆን መቀበል አለበት።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 تبعا የተከተለ እስኪሆን ድረስ ሊማ ጂእቱ ቢህ እኔ ለመጣውበት ስሜቱ ተከተለ እስኪሆን ድረስ ሙእሚን ሊሆን አይችልም፣ አማኝ ሊሆን አይችልም አሉ ነቢ ዓለይሂ ሰላም። ስሜታችን ፍላጎታችን ሁላ ሸሪዓን ሙዋፈቃ ሲያደርግ ነው እውነት ምን የምንባለው ሙእሚን አማኞች የምንባለው ግጽም እያንዳንዱ አመለካከት ፍላጎት ሁላ ከሸሪያ ጋር የሚሄድ እንዲህ ስትሆኑ አማኝ የምትሆን። ወይላ የራስን ስሜት እየተከተልክ ደስ የሚልን ትይዛለህ፣ ደስ የማይልን ደግሞ ትጥላለህ። አይሆንም። አዎ ተነሳ ሁሉም እንዳንበሳ መቼ ብትል ፂምን ሁሉም ይጠላ ነበር። ከዛ መጡና ሳይንቲስቶች ራሱን የቻለ ጥቅም አለው አሉ። ምን ፂም ማሳደግ የእውነት ነው። የቅርብ ክስተት አልሰማችሁ? ማሳደግ ጥቅም አለው ሲባል ሁሉም ማሳደግ ጀመረ አይደል? ከዛ ግን መለያቸውን ኬታ ያለ ጸጉሩ ነው። ጨብራይ ጨበሬ ግልጽ ነው። ጸጉሩ ጨበሬ። ከዛስ በኋላ ከዚህ ጺሙን አሳድጓል ጥቅም አለው ሲባል ወይም ደግሞ እንደ አንዳንድ ምኖች ራፐሮች ሲያሳድጉ ታዩ። ምናቸውን ጺማቸውን ሲያሳድጉ ታየን። አዎ ስና የሚባለው እኮ የሬጌ አቀንቃኝ እያሳደገውን ነውና እኔም ችግር የለውም። ግልጽ ነው አይደለ? አሸባሪ ሳይሆን ልክ እንደማን ነው የፈለጉት እነሱ እ የሬጌ አቀንቃኝ ሰርቶታልና እንሰራዋለን። ግልጽ ነው። እንትና የሚባለው ግልጽ ነው። ራፕተር እንዲህ አድርጓል እየተባለ ይደረጋል ማለት እኛ ግን እነሱ በእነሱ ግኝትና የእነሱን ፈለግ ሳይሆን የነብዩ ምን ስለሆነ ነው የምናሳድገው ሱና አላያችሁም ፍንዳታዎቹን ጺም ትልልቅ ያላቸው ግልጽ ነው ጸጉሩ ከላይ ደግሞ በቃ ልክ እንደ ቦምባርሊ የእነሱን ፈለግ ደግሞ ከላይ ታይበታለህ نعم قال ابن رجب ابن رجب ብሎ ይላል معنى الحديث የሐዲሱ ማዕና ጽንሰ ሐሳብ أن الإنسان የሰው ልጅ እኮ ላ የኩኑ ሙእሚነን ሙእሚን ሊሆን አይችልም كامل الإيمان إيمان من يونا ملي هنا الواجب قديتا يونا حتى يكون محبته يسو فكر وديتا سكيون تابعة لما جاء به رسول صلى الله عليه وسلم نبي يمتبة قدانة كالتلسيون انجين من الأوامري كمن كتزاف والنواهي كل كلام ወገይሪሃ ሌሎችም ሌሎችም በቃ እያንዳንዱን ነገር የምናደርገው ሸሪያን ተከትለን እንጂ ለእኛ የሚያስደስት ስለሆነ አይደለም። ሴቶችን ውበታቸውን ያመጣል፣ ፊታቸውን ከፀሐይ ብርሃን ይከላከላል። አሁን ደግሞ በቅርብ ቀን እንደዚሁም በቅርብ ጊዜ ውስጥ የተገኙ ክስተቶች ኒቃብን በተመለከተ የፀሐይ ብርሃንን ይከለክልላቸዋል። የፀሐይ ብርሃን ብዙ ሲያርፍ ፊታችን ውስጥ የሚያመጣው ምን አለ? መጥፎ ነገር አለ። ግልጽ ነው አለ የፀሐይ ጨረር ሲገባ። የሴቶች ገላ ደግሞ እንደማን አይደለም፣ እንደ ወንዶች ገላ አይደለም። ስለዚህ ሴቶችን ኒቃብ የራሱ ጥቅም አለው። አብዛኛው ጊዜ ካላ ካየ ካያችሁ አይደላችሁም እናንተ ነው ማለት ያው አብዛኛው ጊዜ ያዩአችሁ ምላችሁ እናንተ ገና አልደረሳችሁም ለማየት። እሺ አላየሃል ብዙ ጊዜ ኒቃብ የሚለብሱ ሴቶች ፊታቸው የራሱን የሆነ ለየት ያለ ነገር አለ። ያው እኔ ስላየሁኝ ቤት ውስጥ ስላየሁኝ ብዙ እንዲህ አይነት ነገሮች አሉ። ራሱን የቻለ ጥቅም አለው። ግልጽ ነኝ እና ከዛ አንጻር ማድረጉ ራሱን ይሄንን ግን ብለሽ ነው አንቺ ከፀሐይ ብርሃን እንዳይነካሽ ግልጽ ነው። ፊትሽን ስለሚያጠራ እኚህ የመሳሰሉት ነገሮች ብለሽ አይደለም ማድረግ ያለብሽ። ለማን ብለሽ ነው እ የነብዩ አለይሂ ሰላቱ ወሰላም ትእዛዝ ስለሆነ አይደል ሰሐቢያት ስለተገበሩት በዛ ንያ ካደረግሽው ትልቅ አጅር ታገኛለሽ። እኛ የምናረ ሚወራ ይሄ እኮ ሁሉም ነገር ጥቅም አለው። ሸሪያ ውስጥ የታዘዘው ነገር ምን የለውም፣ ጉዳት አለው የለም። ከበስተጀርባው ጥቅም ውዱ ማድረግ ወላሂ ሳይንስ እኮ አሁን እያጠና እኮ ጥሩ ነገር ነው እያለ ነው አይደል እጅ ስለመታጠብ እዚህ የመጣ ምናምን ሙስሊሙን እጃችን ታጠቡ ይላል። እኛ እንኳን እጃችንን ሌላችንንም እየታጠበ ነው በቀን አምስቴ። ግልጽ እነሱ የመጡ እኛ እጅ ስለመታጠብ ይነግሩ፣ እኛ እንኳን እጃችንን ሌላ አካላችንንም እየታጠብን። እነሱ እጃቸውን ብቻ ነው የሚያዩት፣ ሌላውን ግን አያዩትም። ዞር ብሎ ማለት አልሐምዱሊላህ አላ ኒዕመቲል ኢስላም ሱብሃንአላህ እኛ እስልምናን ተከትለን ከበስተጀርባ ያለውን ጥቅም ተጠቃሚዎች ነን። ግን የምንተገብረው ግን ጥቅምን ለማግኘት ብለን ነው አይደለም። ሸሪያ ስላዘዘን ብለን ወላሂ የተለያዩ አሁን ሴቶች የሚቀቡት ዝም ብሎ ሜካፕ እያሉ የተለያዩ የሚጠቀሙት ቢገይር ዒልም ግልጽ ነው። ያለምንም እውቀት የኛ ሀገሮችማ ተውት። ቤት ነው ቤት የሚባለውን ታውቁታላችሁ አይደል? በጣም የሚገርመው ለበሽተኛ የሚታዘዝ የሆነ ክሬም ግን ፊት ያቀላል ብላ ከዛ በኋላ ውስጣቸው ጸጉር ያበቅላል። ከጊዜ በኋላ ወላሂ ነው የምላችሁ የቆዳ ስፔሻሊስቶችን ብታዩ ከጊዜ በኋላ በኋላ ሐኪም ሳያዝ ይሄንን መጠቀም ይርተዋል። ከጊዜ በኋላ ከውስጡ ጸጉር እንዲበቅል ያደርጋል። ሳይጣራ እኮ የኛ ግን ትሄድና እንትን ስጠኝ ቤት ነው ቤት ከዛ እሱን ገዝታ ትሄዳለህ። ከጊዜ በኋላ ያው እንግዲህ ነጭ አይጦና ቁጭ ትላለች። ስለዚህ ባረከላሁ ፊኩም እኛ ሸሪያን የምንተገብረው ለምን ብለን አይደለም? ለምን አይደለም? ለጥቅም ነው እንዴ? አይደለም። ከበስተጀርባ ጥቅም አለው። ግን እኛ ነብዩ ስላዘዙን አላህ ስብሐነ ወተዓላ ስላዘዘን ነው የምንታዘው። ግን ብዙ ሸሪያን ወላሂ መጠበቅ ብዙ ጥቅሞች አሉ። ሴት ልጅ ክብሯን ጠብቃ ትሄዳለች። ወንድ ልጅ ከሴቶች ጋር እንዲህ ምንም አይል ከሆነ ራሱን ጠብቆ መሄድ በቃ ሪጃል ሪጃል ሪጃል ይሳል ይሳል ልክ ነው። በቃ ያምራል፣ ውበት ነው፣ ጌጥ ነው። በቃ ራሱ ሌላው በቃ ዝም ብሎ እያንዳንዱ ናቸው እንዴ ሳያብድ ሰው አብዷል። በአሁኑ ሰዓት ወንዱ የምታየው ጸጉሩን ይዞ እንዲየጠቀለለ መንገድ ላይ ስትሄድ ስታዩት ምንድን ነው የምትሉ? ያሳዝናል። በቃ ምን ለቋል እኮ አብዛኛው እንዲህ በቃ አይኑ እየተጎረጠረጠ ማለት ነው ግማሹ የሆነ እንዲህ ትንሽ ከያዘማ በጉንጩ ምን መስሎ ነው የሚሄደው እብድ ሱብሃንአላህ እና ባረከላሁ ፊኩም الواجب حتى من إلى أن الإنسان لا يكون مؤمنا كامل الإيمان الواجب حتى تكون محبته تابعة لما جاء به الرسول صلى الله عليه وسلم من الأوامر تزاد والنواهي كل كلام وغيرها ليلة فيجيب جد دلال فيجب ፈዩሒቡ ሊወድ ይገባል ማ አመረ ቢሂ ሸሪዓ ያዘዘውን ነገር ነብዩ ያዘዙትን ሊወድ ይገባል። ወየክራህ ሊጠላ ይገባል ማ ነሐ አንሁ ነብዩ ከከለከሉት። ወቀድ ወረደ አልቁርአን ይህንም በተመለከተ እኮ ቁርአን ጠቅሷል። ቢሚስሊ ሀዘ ልማዕና በዚህ ጽንሰ ሀሳብ ቁርአን መጥቷል ተጠቅሷል። ፊ ገይሪ ከዚህ ቦታ ውጪ ማለት ከዚህ ውጪ ባሉ ቦታዎች ላይ ተጠቅሷል። ወደመ ሱብሓነሁ ጥራት ይገባውና አላህ ወቅሷል፣ አውግዟል። መን ከሪሃ ማ አሐበሁ ላህ አላህ የወደደውን የጠላ አው አሐበ ማ ከሪሃሁ ላህ ማ ከሪሃሁ ላህ አላህ የጠላውን ምን ያለ የወደደን አላህ ስብሓነ ወተዓላ ወቅሶታል ማለት ነው። ከማ ቃለ ተዓላ ذلك بأنهم اتبعوا ما أسخط الله ذلك ይሁላ የሆነው ቢአነሁም እነሆ እኮ እነሱ እተበዑ ማ አስኸጠ አላህ አላህ የጠላውን ነገር በመከተላቸው ነው። ወከሪሁ ጠሉ ደግሞ ሪድዋነሁ የእሱን ውዴታ ፈአሕበጠ አዕማለሁም ስራቸውንም ከንቱ አደረገው። ለስ ነው አበላሸው ማለት ነው። ይህ በመሆኑ ኢላ አንቃለ እንዲህ ንግግር ተናገረ። ወቀድ ወሰፈል ሙሽሪኪን ሙሽሪኮችን አላህ ገለጻቸው። ቢትባዕል ሀዋ ስሜትን በመከተል ቢትባዕል ሀዋ ፊ መዋዲዕ ሚን ኪታቢሂ በቁርአን ውስጥ በተለያየ ቦታ ፊ መዋዲዕ ሚን ኪታቢሂ በቁርአን ውስጥ የተለያዩ ቦታዎች ላይ ጠቅሷል። እነሱ ምን እንደሚሉ ሙሽሪኮች ምን እንደሚሉ ስሜታቸውን እንደሚከተሉ ምን ይላል አላህ ስብሓነሁ ወተዓላ ፈቃለ ተዓላ فإن لم يستجيبوا لك فاعلم أنما يتبعون أنما يتبعون أهواءهم ومن أضل ممن اتبع هواه بغير هدى من الله فإن لم يستجيبوا لك ላንተ መልስ ካልሰጡት ፈዕለም ያ ሙሐመድ ያ ነቢይ እወቅ አነማ የተቢዑነ አህዋህ እነሱ የሚከተሉት ምናቸውን ስሜታቸውን ወመን አበሉ ምንኛ ጠማማ አለ ሚመን ተባ ሀዋሁ ስሜቱን ከተከተለ ሰው ውጪ ቢገይሪ ሁደን ምን ከአላህ ውጪ በሆነ ቅናቻ ወይስ ናት ቢገይሪ ሁደን ምን ከአላህ ውጪ ከአላህ ውጪ በሆነ ከቅናቸው መንገድ ውጪ የሆነ ማለት ነው አይደል ቢገይሪ ሁደን ያለ ምንም ቅናቻ መንገድ ማለት ነው ሚነላህ ካላህ የሆነ የተከተለ ምንኛ ጠማማ አለ በማለት አላህ ተናግሯል። ወከዛሊከ እንደዚሁ አልቢድዕ ፈጠራዎች ኢነማ ተንሻ እነሆ እኮ ምን የምትለው የምትነሳው የምትፈጠረው ቢዳ ሚን ተቅዲም ልሀዋ ስሜትን ከማስቀደም ነው። ይኸው በጣም የሚገርመው በቅርብ ጊዜ እያያችሁ ነው። የነቢዩ የተወለዱበት ጊዜ ረቢዑል አወል 12 ነው። ሞሊድን እያያችሁ ነው አይደል? ሲከበር ረቢዑል አወል 12 ይሄ መጀመሪያውኑ ቢዳ ነው። አሁን ደግሞ የሚገርመው በየመስጊዱ የተለያየ መከበሩ። ይኸው እዚህ በቅርብ ቀን ምን ብለው መውሊድ ብለው ረጀብ ላይ ገብተናል። ምንድን ነው አሁን ጁማዱ ላወል ጁማዱ ላይ እነሱ ምን ያከብራሉ? መውሊድ ብለው የማን መውሊድ ነው? ሱብሃንአላህ ድሮንም ያንንም አላጸደቅንም። አሁን ግን የሚገርመው የማን ብለው እንደሚያከብሩ ግን ግራ የሚያጋባ ነው። ያደረ ያደረው ሁላ ወሊሃዛ ለዚህም ነው ሱሚያ አህልዋ የእሷ ባለቤቶች ተሰይመዋል። አህሉል አህዋ የስሜት ባለቤቶች ተብለው ተሰይሟል ማለት ነው። ግልጽ ነው። አዎ ባለው አጋጣሚ ሰው እቺ ሆዱን የሆዱን አቅማዳ መሙላት ነው የሚፈልገው። ግልጽ ነው አይደለም? ግማሹ አዎ ሄዶ ደህና የሆነ እግር አግኝቶ ለመብላት ግልጽ ነው፣ ግልጽ ነው። አዎ ደህና ስጋ አግኝቶ ለመብላት ግማሹ ነው እንደው ለማይረባ ትርፍራፊ ትርፍራፊ ለሚበላው ቢዳ ይሰራ ወከዛሊከ እንደዚሁ አልመዓሲ ምን ወንጀል ኢነማ ተንሻ የምትበቅለው ወንጀልም ብትሆን ይኸው ቢዳ በምን ሰበብ ይመጣል አለ ስሜትን በማስቀደም አረግ አሁን ደግሞ ምን አላችሁ ወከዛሊከ እንደዚሁ ዘልያለሁ እንዴ ወሊሃዛ ለዚህም ሱሚየት ተሰይመዋል ነው አህልዋ የእሷ ባለቤቶች የቢድዓ ባለቤቶች ምን ተብለዋል? አህሉል አህዋ ተብለዋል። የስሜት ባለቤቶች ተብሏል። ያው ቢዳ የሚሰራ አህሉል ሀዋ ነው የሚባለው። ወከዛሊከ አልመዓሲ ወንጀልም ኢነማ ተንሻ እነሆ እኮ መነሻዋ የምትበቅለው ሚን ተቅዲሚል ሀዋ ስሜትም ምን ማለት በማስቀደም ሰው ስም ማዕሲያ ላይ የሚወድቀው ዝሙት ምናምን የመሳሰለ ነገር ውስጥ መዓሲ ውስጥ የሚወድቀው በምንድን ነው? ስሜቱን ሲያስቀድም ነው አይደል? ስሜትን ግታ። ቢያንስ ከአንድ ሰዓት በላይ እንኳን ላዘልቅበት የማችለው የሆነ ስሜትህ የዘላለም ጸጸት ውስጥ ትገባለህ። ጸጸት ብቻ አይደል የዘላለም እሳት ውስጥ ትገባልና እዛ ትነዳለህ። ግልጽ ነው ይሄ። አዎ ለተወሰኑ ሰዓታት፣ ደቂቃዎች ተብሎ ሰው ምን ይገባል? እሳት ውስጥ ገብቶ ይነዳል። አላ መሐበቲላህ ከአላህ ውዴታ በማስቀደም ወሙሐበቲ ማ ዩሒቡሁ አዎ እሱ የሚወደውን ከመውደድ በማስቀደም አላህ የሚወደውን ከመውደድ አስቀድመ ሰታ ግልጽ ነው። አላህ እኮ ለአንተ የወደደልህ ነበር የሚሻል በክብር በክብር ተመርጠ አዎ ምን ተብሎልህ ሰውላ ወዶልህ ባረከላሁ ለክ ወባረከ አለይክ ወጀማዕ በይነኩማ ፊ ኸይር እየተባለ በክብር አንተ ምን መግባት ሲገባ ምርጥ ጎጆ ቀለጠ መግባት ሲገባ ምን ትውላለህ? እዛም ሳትደርስ አዎ የማትመለስበትን ላይ ሆነ የአልጋ ቁራኛ ልትሆን ትችላል። ግልጽ ነው። የአልጋ ቁራኛም ልትሆን ትችላል። በተለያዩ ነገሮች ምን ብለህ ተጠልፈህ ማለት ነው። ወከዛሊከ እንደዚሁ ሁቡል አሽኻስ ግለሰቦችን መውደድ አልዋጅብ ፊሂ ከዛሊከ እንደዚሁ ሁቡል አሽኻስ አሽኻስ ምን ማለት ነው? ግለሰቦችን ምን ማለት መውደድ አልዋጂብ ፊህ በዛ ውስጥ ግዴታ አውቆ አየኩነ ተበዐን ሊማ ጃአ ቢሂ ረሱል ሰለላሁ ዐለይሂ ወሰለም እያንዳንዱ ውዴታችን ማንን የተከተለ መሆን አለበት? የመልእክተኛውን ሰለላሁ ዐለይሂ ወሰለም መንገድ ፈየጂቡ ግድ ይላል እ አለል ሙእሚን በአንድ አማኝ ላይ ሙሐበት አላህ የመጀመሪያው ማንን መውደድ? አላህን መውደድ ወሙሐበተ መን ዩሒቡሁ አላህ የሚወደውን መውደድ ሚነል መላኢካ ማንን ትጀምራል? አላህ የሚወደው መውደድ ሲባል ማንን ትወዳል? ሚነል መላኢካ ከመላኢኮች ጀምር ውደድ፣ ሚካኤልን ውደድ፣ ጅብሪልን ውደድ። ግልጽ ነው። ውደድ። አዎ ሩሱሎችን ውደድ። ላ ኑፈሪቁ በይነ አሐድ ሚን ሩሱል አረ ምንም ሳለይ ውደድ ሁሉንም ሩሱሎች። መውደድ ግን ዝም ብዬ እኔ ወዳለሁ ኑህን ወዳለሁኝ እኔ እኮ ኢብራሂምን ወዳለሁ፣ እኔ ነቢን ወዳለሁ በማለት አይደለም። ይሄ ሽለላ ፉከራ አይደለም ያስፈልጋል። መከተል ምን ያስፈልጋል? መከተል ወላምቢያ ነቢያቶችን ወስዲቂን ሲዲቆችን መውደድ እውነተኞች፣ ወሹሃዳ ሰማዕታቶችን መውደድ፣ ሐምዛን ውደድ፣ ቢላል ኢብኒ ወረባህን ውደድ፣ ዋህሽይን ውደድ፣ ሌሎችም ጀግኖች አሉ። ጃዕፈርን ውደድ ግልጽ ነው አለ እኚህ የመሳሰሉ ምርጥ ጀግኖችን ውደድ ማለት ወሳሊሒን ሳሊሆችንም እንውደድ ግልጽ ነው ጻድቃን መልካም ሰሪዎች የሚባሉትን በቁርአን ላይ የተጠቀሱት ከቁርአን ውጪ ያሉትን መልካም በመልካም ባህሪያቸው የሚታወቁትን እንውደድ ኡሙመን በአጠቃላይ የኢስላም ታላቅ ሊቃውንት የሚባሉትን እንጀምር ከነማ ማለት ነው ከአራቱ መዛሂብ ኢማሙ ሻፊዒ ኢማሙ ማሊክ፣ አቡ ሐኒፋ፣ አሕመድ ኢብኑ ሐንበል ሌሎችንም ከዘመናችን ከነበሩ ታላላቅ አንጋፋ ዑለማዎች ውስጥ ውደድ አልባኒን፣ ውደድ ኢብኑ ዑሰይሚን፣ እብን ባስ ፈውዛን እኚህ የመሳሰሉ ታላቅ ባለውለታዎችን ውደድ። ከሀገራችን ዑለማዎችም ውደድ። ግልጽ ነው። بداية ሼክ ሙሐመድ አዲወሊ የሚባሉትን ውደድ። ግልጽ ነው አለ እነዚህን ውደዳቸው በመልካም የሚታወቁትን ማለት ነው ነዓም ባረከላሁ ፊኩም ወሳሊህን ዑሙመን ኢንተሃ ከላሙሁ ንግግሩ እዚህ ላይ ተቋጭቷል ይላል ኡሙር ሌላኛው ነገራቶች አሉ ኡኽራ ሌላኛው ቱናፊ ተውሂድ ተውሂድን የሚጻረሩ የሆኑ ሌላ ጉዳዮች አሉ ተውሂድ ተውሂድ ሲባል እንግዲህ ርዕሱ አጭር አይደለም በጣም ሰፊ ነው ሰው ተውሂድ ገብቶኛል ቢል ገና ነህ። ቁጭ ብለህ በደንብ ተውሂድን አጥና። ገና አልገባም። ግልጽ ነው። ተውሂድ ምን አይደለም ዝም ብሎ በስሙ ቁንጽል ነገር አይደለም ማለት በጣም በውስጡ ምን አለው ብዙ ይዘቶችን ይዟል። ምን አለ ሀዛ ሌላኛው ከተውሂድ ጋር ግንኙነት ያላቸው ነገሮች ይላል እሙር ኡኽራ تنافي التوحيد ተውሂድን የሚጻረሩ ነገሮች አሉ። ተውሂድን ካወቅን ተውሂድን የሚጻረሩ ነገሮች ማወቅ አለብን። ግልጽ ነው። እቃ ስገዛ ምንድን ነው እቃው ጥሩነቱን ብቻ አይደለም፣ እቃውን ሊጎዳ የሚችል ነገር ምን አለ? ምን ይሰጣል? ፋክቱ manual አይደለም። እኚህ የሚባሉ ነገሮች ታውቃለህ? እ ማኑዋል ያስፈለገ ለምንድን TV ውን የ TV ውን የሚቀመጥበትን ቦታና አገልግሎቱ እያንዳንዱን ነገር ካላወቀው ችግር ነው አይደለ? እንደ ማብሰያ ስቶፕ እንደሚባለው ለኩሰው ግልጽ ነው። ሌላ ነገር እንዳትጠቀምበት ወይ ጋዝ መስሎ ማብሰያ እንዳታደርገው ማለት ነው። مفهوم እያን ተውሂድንም የሚጻረር ወዴት ነው? ቲቪያው ምሳሌ ወደ ጨረር ወዳለበት አካባቢ አይቀመጥም። ፍሪጅን ካያችሁት ማኑዋሉ ላይ የሚነግራችሁ ነገር አለ አይደል ይሄ እሳት ነክ ነገሮች ቤንዝል ያለበት ቦታ ላይ መቀመጥ የለበትም ይላል። ግልጽ ነው። ሶኬቱ እንዴት መሰካት እንዳለ እንዴት መራቅ እንዳለበት እያንዳንዱ ይነግራል። ግልጽ ነው። እኚህ ነገሮች እንግዲህ ያስፈለጉት ተውሂድም ሲባል የተውሂድ ተጻራሪ ነገሮች አሉ። እነሱ ማወቅ አለብን። ምን ከተባል ሀዳ እዚህ ላይ ወሁናክ ሀዳ ይህ እንግዲህ ስንል ወሁናክ እዚህ ላይ አሽያ ነገራቶች አሉ። ቱናፊ ተውሂድ ተውሂድን የሚጻረሩ ቱናፊ ማለት ውድቅ የምታረግ አ የምትጻረር ተውሂድን ወተቅተዲ ሪደተ አንዲን ልእስላም ወተቅተዲ እምታስፈርድ ከተገበርካት የምታስፈርድ አሪደተ አን ዲኒል ኢስላም ከኢስላም ሹልክ ብለህ እንድትወጣ የምታረግግ ተውሂድን መጻረር ብቻ ሳይሆን አንተን ራሱ ኩፍር ውስጥ ይከታል ሪዳ ውስጥ ይከታል ሚና ከሷ ውስጥ ሱኡ ظن بالله በአላህ ላይ መጥፎ ጥርጣሬ መያዝ በአላህ ያምናል ግን በቃ ዘኑ መጥፎ ጥርጣሬ ብቻ ነው የሚጠረጥሮ በቃ አልገባችሁ? ሱኡ ዘን ቢላ በአላህ ላይ መጥፎ ጥርጣሬ ማድረግ የቂን የለውም በዲነል ኢስላም ወሚና ከሷ ውስጥም ይካተታል አልስትህዛ ቢሸይን በአንዳች ነገር ማላገጥ ማላገጥ መቀለድ ፊ በዛው ዚክሩላህ የአላህ መወሳት ያለበትን ወይም በዲነል ኢስላም ሸሪዓ ድንጋጌዎች መቀለድ ቢዳየተ ሚነል ሂጃብ በሂጃብ መቀለድ ኒቃብ ያላደረገች ሴት በሂጃብ ላይ መቀለድ የለባትም። አላህ ያግራልኝ እለብሳለሁ። እንታ ምኞተ በሂጃብ በኒቃብ ላይ መቀለድ ማላገጥ ኩፍር ነው የሚሆነው። በአዛን በጢም ወንድ ልጅ በሚለብሰው ሱናን አለባበስ እኚህን የመሳሰሉ ሸሪያ ያዘዛቸውን ነገሮች ነቢዩ ያዘዙትን አላህ Subhanahu Ta'ala ባዘዘው ትእዛዝ መቀለድ ምንድነው አለ ሪደቱን አኒል ኢስላም ከእስልምና ኋልዮሽ መሄድ ነው መስፈር አለማድረግ ሌላ ነው አላህ ያግራልን ለሁላችንም ሸሪያ በመጠበቅ ለሁላችንም አላህ ያግራልን ያልሰራነው ጉዞ አለ ሁላችንም ሰርተናል ብንልም ለእኔም አንቺም ሁላችንም ያልሰራነው ነገር ይኖራል አላህ ሁሉንም ያግራልን አንደኛው ተውሂድን የሚጻረርና ከኢስላም እንድንሾልክ ከሚያደርጉ ነገሮች ውስጥ ሱኡ ዘን ቢላህ በአላህ መጥፎ ጥርጣሬ ነው አለ አንደኛው ርዕስ አንድ ቁጥር አስቀምጦላቸዋል ፈሱኡ ظن ቢላህ ኸጢር በአላህ መጥፎ ጥርጣሬ ማሳደር አደጋ ነው አለ አደጋ ነው ሊያነ ምክንያቱም ሕስኑ ظن ቢላህ በአላህ ላይ መልካም ጥርጣሬ መኖር ሚን ዋጅባት ተውሂድ ተውሂድ ግድ ከሚያስብላቸው ነገሮች ነውና توحيدن يتبقى سوكو بالله عليه يقينونا ظنوا كفتنيا قلتنا يقينا وسوء الظن بالله بالله عليه مدفوع ترتاري ما تدر يناك التوحيد توحيدن يتحرر وقد وصف الله المنافقين الله منافق وصفات وقلتات بأنهم يظنون به غير الحق ከእውነት ያጋደለ ከእውነት ውጪ የሆነ መጥፎን ጥርጣሬ ይጠረጥራሉ ብሎ አላህ ገለጻቸው ፈቃለ ተዓላ አላህ ስብሓንሁ ወተዓላ ብሎ አለ يظنون بالله غير الحق ظن الجاهلية يقولون هل لنا من الأمر من شيء قل إن الأمر كله لله የظኑና ይጠረጥራሉ ቢላሂ በአላህ ላይ ገይረ ልሐቂ ከሐቅ ውጭ የሆነች በነል ጃሂልያ የመሀይማን ጥርጣሬ ይጠራጠራሉ። የቁሉነ ብለው ይላሉ ሀለና ለእኛ አለን እንዴ ሚነል አምሪ ከጉዳዩ ምን ሸይ አናሽ ነገር አለን ወይ ብለዋል። ቁል ብለህ በል ያ ሙሐመድ ኢነል አምራ እነሆ ትእዛዛቶች ሁላ ጉዳዮች ሁላ ኩለሁ ሊላህ ሁሉም ለማን ነው ለአላህ ነው ብሎ አስቀላቸው ግልጽ ነው እኛ ለምን አንሰማም አሉ ሙናፊቆች አይደል እንዴ የበድር ጦርነት የኡሑድ ጦርነት ግልጽ ነው አለ እኛ ለምንድን ነው ማንሰማው የእኛ ሀሳብ ለምንድን ነው ማይሰማው ብለዋል ግልጽ ነው አለ እንዴ እኛ የምንለው ይሄ እኮ እንዲህ እኛን እኮ ቢሰምን ኖሮ እንዳይሆኑም ነበር አሉ። ተከሰተ የውድ ጦርነት ላይ የአላህን ስብሐነ ወተዓላና የመልእክተኛውን ትእዛዝ ወደ ጎን በማለታቸው ሽንፈትን ቀመሱ አይደለን። ግን ምን አሉ? ካለቀ በኋላ እኛ የምንለውን ብትሰሙ ኖሮ አሉ። እኛም ሁሌም ክፍተት ነው የሚፈልጉት። እኛ ለምን እንዲህ ያልሆነ ግልጽ የሆነ ነገር ሲከሰት ነው ወአኽበረ አላህ ስብሐነ ወተዓላ ተናገረ አንሁም ስለነሱ ፊል አየቲል ኡኽራ በሌላ አንቀጽ አላህ ተናገረ ሙናፊቆች ማለት የظنون به በሱ ይጠረጥራሉ ظن ሰውኢ መጥፎ ጥርጣሬ فقال ብሏል አላህ ويعذب المنافقين والمنافقات አላህ ይፈልጋል መናፍቃን የሆኑ ወንዶችንና ሴት መናፍቃንን መቅጣትን አላህ ይፈልጋል ወልሙሽሪኪነ ወልሙሽሪካት እነዛ ወንድ አጋሪና ሴት አጋሪዎችን ባላን የሚያጋሩትን ለመቅጣት እነዚህ ልዩ ምልክቶቻቸው ማን ነው? ወንድ ሙናፊቅ የሚሆን ሴት ሙናፊቅ፣ ወንድ ሙሽሪክ የሚሆን ሴት ሙሽሪክ ጸባያቸው አዛኒነ ቢላህ በአላህ ላይ ተጠራጣሪዎች ናቸው። ظن መጥፎ ምንም ጥርጣሬ ነው። አለይህም በእነሱ ላይ ያለባቸው ዳኢረቱ ሰው የመጥፎ ነገር እሽክርክሪት ዳኢራ ማለት እሽክርክሪት ማለት ምን ማለት ነው? ሀዚማ በሉ በአረብኛ ሀዚማ ማለት ማለት ሽንፈት የመጥፎ ነገር ሽንፈት ለነሱ አለላቸው። በምን ምክንያት? በአላህ ላይ ምን ስለሚሉ ስለሚጠራጠሩ ወገዲበ አላሁ ዐለይሂም በእነሱ ላይም አላህ ተቆጣ ወለዐነሁም ረገማቸው ወአዐደ ለሁም ጀሀነም ለእነሱም ጀሀነምን አዘጋጅቶላቸዋል ወሳአት መሲራ መመለሻዋ ምን አለች የከፋች ይችላል ቃለ ልኢማም እብን ልቀይም ኢማሙ እብን ልቀይም ብሎ ይላል ፊ ተፍሲር አየት ልውላ የመጀመሪያውን የቁርአን አንቀጽ በተመለከተ ሲተረጉሙት ምን አሉ የመጀመሪያው ያልነው ምንድን ነው? የظنون بالله غير الحق ظن الجاهليه ከኔ ጋር ናቸው አሉላችሁ። አዎ እሱን የመጀመሪያውን ሲፈስሩት ምን አሉ? ከላይ ያለውን ፉሲረ ተተርጉሟል አሉ። هذا الظن ይህ ጥርጣሬ الذي الذي لا يليق بالله በአላህ ላይ የማይገባውን ጥርጣሬ በመጠርጠራቸው ምን አሉ እነሱ ቢያነው ሱብሓነሁ ላ የንሱሩ ረሱለሁ ልክ ጦርነት ሲወጡ ምን አሉ አላህ መልእክተኛውን ይረዳል ይላሉ እንጂ አላህ ምን ይረዳል አሉ ላ የንሱሩ ረሱለው ዋና አምረሁ ኑሮ እኮ የእሱ ጉዳይ ሰየድመሒሉ አሉ ሰየድመሒሉ ማለት ማለት ሽንፈት ይሆናል ሰየድዑፍ ማለት ሰየድዑፍ ሰየድመሒሉ ማለት ሰየድዑፍ ኧረ እሱ ደካማ ሆኖ እንደው ተሽመድምዶ ነው የሚቀሩ አሉ ወፉሲላ ተተርጉማል ቢዘኒህም መጠርጠራቸው ነው። በሌላም ተፍሲር አለ ተፈስሯል ተፈስሯል እያለ ይሰጣቸዋል። ቢዘኒህም መጠርጠራቸው ነው። አነማ አሷበሁም የደረሰባቸው ነገር እሁድ ጦርነት ላይ ምን ሆነዋል ብያቸዋለሁ። ተሸንፈዋል አይደል? ሰሃቦችና ነቢዩ ተሸንፈዋል አይደል? የእሁድ ጦርነት ለምን ተሸነፉ? እስቲ ስላስተማርኳቸው ጠይቃለሁ። ሴቶችን ነው ማንም ይነግረኝ እሺ ቀጥይ ና እስታካ እ አይደለም የተሸነፉበት ምክንያት አዎ በዩ በዩ ረሱል ሰለላሁ ዐለይሂ ወሰለም አዘዋቸው ስላልታዘዙ ምንድን ነው ንገሪኛ እየደረስሽ እኮ ትመለሻለሽ እ ምን ምን እንዴ በማህበር ትደራጃላችሁ። ከዛ በኋላ ደግሞ መልሱ ላይ ትደርሱና ትሄዳላችሁ። በሉት እንጂ ማሻአላ አላህ ይፍታህ ለክ ባረከላሁ ለክ ፊል ነብዩ እነዛ ቀስት ወርዋሪዎችም ምን ብለዋቸዋል? ከዚህ እንዳትወርዱ ብናሸንፍም ብናሸንፍም ባናሸንፍም ብንሸንፍም እዛው ሁኑ ብሏል። ከዛ ሙስሊሞቹ መጀመሪያ ምን ብለዋል? አሸንፈዋል አይደል እንዴ? እንደውም ምርኮ መከፋፈል ላይ ሲሄዱ እነዚህ ላይ ያሉት የነቢዩን ትዕዛዝ ወደ ጎን አረጉና ምርኮ ምርኮ እኛ የምንካፈል ብለው ወረድ አሉ። ከኋላ ካሊድ ምን አላቸው? አያቸው ከሩቁ ማለት ነው። እነሱም ወርደው ሲሄዱ ማለት ከላይ እንግዲህ ያለውን ሁላ የሚቃኙት እነሱ ነበሩ አለ። ጠላት ከኋላ ዞሮ እንዳይመጣ ካሊድ ያኔ ካፍር ነበር፣ ሙሽሪክ ነበር። እንዲሳይ እነሱም እየወረዱ ነው። እዚህ ጋር እየተዋጉ ይሰበስባሉ ገኒም ከኋላ ዞረና ከተራራው በኋላ ከፊት ያሉትን ንምሽት ያደረጓቸው። እንደዚህ የሚሄዱትን ከኋላ እነሱ ወደፊት አይደል ከኋላ መጣ። ከዛም ያለ ምን ገቡ፣ መሀል ላይ ገቡ። በቃ ገጠመ እንዳለ ከፊትም ከኋላም እንዳልነበሩ አይደል የነሱ የነብዩን صلى الله عليه وسلم ትእዛዝና የመለክቴ ወደ ጎን በማድረጋቸው በ اجتهاد ነው እንግዲህ አላህ عذر ሰጥቷቸዋል። በ اجتهاد በቃ አሸንፈናል ብለው ስለሆነ በቃ ወደ ጎን ያሉት እንጂ አላህና መልእክተኛውን እንጥሳለን ብለው አይደለም አይደል? ግን ረስተውት اجتهاد አድርገው ሲሄዱ እነዚሁ የእነሱ ዳፋ ግን ለማን ደረሰ? ለነቢዩ عليه الصلاة والسلام ደረሰ። የነቢዩ ጥርሳቸው ተሸረፈ፣ ተፈነከቱ። ስንት ነገር ለሞት ቀርበው ነበር ነቢዩ አለይሂ ሰላቱ ሰላም ወላኪን አሰመሁላህ እሺ ምን አለ እነሱ እንግዲህ ምን አሉ እነዛ ሙናፊቆች እንግዲህ እንትን ነው ይፈልጉት የሆነ ነገር ሁሌም ድሮንስ እነሱ እንውጣ እንውጣ ይላሉ እንዴ አንውጣ እንጂ እኛም ድሮንም ይቅር ብለን ነበር አሉ ሲከሰት እኮ ነው ድሮንስ እናንተ እንውጣ አትሉ ወፉሲረ ተተርጉሟል ቢظن መጠርጠራቸው አነማ አሳበሁም ለም የኩን ቢቀዳኢሂ በሱ ውሳኔ አይደለም በአላህ ውሳኔ አይደለም የተከሰተው ወቀደሪ በሱ ፍርድና ውሳኔ አይደለም አሉ ወላ ሂክመተን ምንም ጥበብ የለውም ለሁ ለሱ ፊ በዛ ውስጥ ግን ህክማ አለው አይደለም አላህ እኮ መጨረሻ ላይ ሲያስጠናናቸው ምንድን ነው እናንተን እንደሚያማችሁ እኮ እነሱም ያማቸዋል አለ ለሰሃቦች በጣም ሲያዙ እናንተም እንደም እናንተን እንደሚያማችሁ እነሱም ያማቸዋል ምን ማለት ነው ስታሸንፉ ያው እነሱን ስትመቷቸው ምን ያማቸዋል። እሱንም ይዩት በዛው አለ። ግልጽ ነው። ወሲል ያምኑ ለአያሙኑ ውሃ በይነናስ ሳለ በሌላ ግልጽ ነው። አው ድልን እንዲሁ ነው እንቀያየራታለን። የውሙን አሰል ወየውሙን በሰል አንዳንዴ ምንድን ነው ማር ነው፣ አንዳንዴ ሽንኩርት ነው። ግልጽ ነው። ስለዚህ እንደዚህ ነገር ነው። ሌላኛው ብዙ ሂክማ አለው አላህ ሱብሓነሁ ወተዓላ አላህ የዛለት አበት ሊያወጣ አማኞችን እንፈልጉ። ብዙ ሕክማዎችን አላህ አስቀምጧል፣ አላየሃል። እነሱ ግን ምናል ወላ ሕክመተ ለው ምንም ጥበብ የለውም በሽንፈት አሉ። ሰሃቦች ግን እጅ ሰጡ። አረ ናም በቃ አላህ ቀደረላህ ወማ ሻአ ፈዓለ ብለው እጅ ሰጡ ይሉ። ሙናፊቆቹ ግን ብዙን አናፈዙ፣ ብዙን አወሩ፣ ብዙን ተነፈሱ። ፈፉሲረት ተተርጉሟል ቢንካሪል ሕክማ ጥበብን አስተባበሩ ወኢንካሪል ቀደል ወኢንካሪል ቀደር የአላህን ውሳኔ አስተባበሉ። ወኢንካር አዩቲመ አምረ ረሱልህ ረሱልህ የመልእክተኛውን ጉዳይ አይሞላም ብለው አስተባበሉ። ግን አላህ የመልእክተኛውን ጉዳይ ይሞላል አይሞላም? አሁንን ሽንፈት ቢቀምሱ ለሌላ ጊዜ ትምህርት ነው አይደል? ነብዩ እንደውም ከዛ በኋላ የተሸነፉበት ጦርነት አይታወቅም። ግልጽ ነው አለ እንዳለ እየጠበቁ ብቻ ስር ከስር ከስር ማጨድ ነበር። ግልጽ ነው። ሰሃቦች ድል በድል ነበር የነበሩት። ያ ትምህርቱ ናቸው ማለት ليظهره على الدين كله አላህ ነብዩን የላካቸው ከዲኖች ሁላ የበላይ ያደርጋቸው ነው አይደል? አዎ ሆነ። ግልጽዋል ሆነ እኮ በቃ ليظهره የበላይ ያደርገው على الدين كله وهذا هو ظن السوء ይሄ እኮ በቃ አላህ ዲንን የበላይ ያደርጋል፣ ኢስላም የበላይ ነው፣ አላህ ይረዳል ሙእሚኖች የሚለው የሚጠረጥሩላ وهذا هو ظن السوء هذا ዘነሁ ዘኑ ነው መሆን ያለበት ዘኑሁ ሰው ወይም ዘነ ሰው ነው መጥፎ ጥርጣሬ ነው አይደለም አሁንም እኛ አላህ ሙእሚኖችንና አማኞችን ዲነል ኢስላም ይረዳል አይደል ዋናው ነገር እኛ ነን እኮ ተፍረከረክን ከዲን ራቅን እንጂ አላህ ስብሐነ ወተዓላ ምን አለ ኢንተንሱሩላህ ينصركم ويثبت أقدامكم بلال الله وهذا هو ظن الصوت الذي ظن المنافقون منافقون يترترون والمشركون مشركوችም سبحانه به بس بالله سبحانه وتعالى يجبونا في سورة الفتح تكسوا وإنما كان هذا النوكو يهون ظن السوء لأنه مكنيات ظن لا يليق به سبحانه لا الله يما يجبون ጥርጣሬ በመጠረጠራቸው ነው። ወላ ቢሕክመቲ በእሱም ጥበብ የማይገባውን ወሐምድህ እሱም በማመስገን ላይ የማይገባውን ጥርጣሬ ተረጠሩ። ወዋዕድህ ሳዲቅ እውነተኛ በሆነው በአላህ ቀጠሩ ላይ ምንገቡ መጥፎን ጥርጣሬ ጠረጠሩ ፈመን ظነ የጠረጠረ አነሁ ዩዲሉ ልባጢል አላህ ሐቅን ምንን ባጢልን ይረዳል ያለ ዩዲሉ ማለት ምን ማለት ነው? የበላይ ያደርጓል። ይቀድሙሃ ማለት ነው። የበላይ ያደርጋታል። ይቀድሙሃ በለው። አረብኛውን ያዙ። እሺ ዩዲሉል ባጢል ባጢልን የበላይ ያደርጓል። አለል ሐቂ በሐቅ ላይ ኢዳለተ ሙስተሚራ ቀጣይነት ያለው የበላይነት መቼም የበላይነት በሐቅ ላይ የበላይነት ባጢል አይሆንም ለዘላለም ማለት ሙስተሚራ ማለት ማለት ቀጣይነት ለዘላለም ባጢል ይነክሳል እንደ ሐቅ ላይ አይነክስም። ለሆነ ጊዜ ሊነክስ ይችላል። ከዛ ደግሞ ይመጣና ሐቅ ምን ያደርገዋል? ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነ አልባጢለ ካነ ዘሁቃ ይለዋል። አዎ ሐቅ መጣ፣ ባጢል ምን አለ ወደቀ፣ ናዱብ በል ከስር ያነሷል። የድመሒሉ ማዐሃ አልሐቅ ሐቅ ምን የሚልበት የሚወገድበት የድመሒል ማለት ምን ብያለሁኝ ቅድም ሰይዱፍ የሚደክምበት የሚወድቅበት መዐሃል ሐቅ የለ አለ ብሎ የጠረጠረ አዋንከረ ወይ ያስተባበለ አየኩነ መሆኑን ማጀራአ ቢቀዳኢሂ ወቀደሪሂ በአላህ ውሳኔና ፍርድ ነው የተከሰተው የሚለውን ያስተባበለ አው ወይ ያስተባበለ አየኩነ ቀደሪሂ ሊሕክመቲሂ የእሱ እኮ ውሳኔ ለጥበቡ ነው ጥበብ አለው ያለ አላህ እያንዳንዱ የወሰነው ነገር ውሳኔ ጥበብ አለው የለው አለው። ይሄንን የማይቀበል ችግር አለበት ዘነት ነው። የሆነ ነገር እኮ በቃ የፈረደውን የሆነ ነገር ሲደርስብህ ከበስተጀርባው እኮ ሂክማ ይኖረዋል ብለህ መቀበል አለ ባሊጋ يستحق عليها الحمد በምኑ በሱ ላይ ምስጋና ይገባል የሚለው ያ اخي ከባለፈው ምሳሌ ሰጣችኋል መርፌ እንኳን ሄደህ እኮ ስትጠረቆስ እንደሚያምህ ታውቀዋለህ ከበስተጀርባው ግን ሂክማ አለው ሂክማው ምንድነው መዳን ነው ስለዛ ምንድነው አምነ ምን ትሰጣለህ እጅህንም ሆነ ምን እንድትወጋ ማለት ግልጽ ነው በአላህ ውሳኔ ላይ ግን እንዲህ እጅ እንኳን አንሰጥም ማለት ነው ከበስተጀርባው ጥበብ አለው ብለህ አትሰጥም ትነጫነጫለህ የሆነ ነገር ደረሰብህ አምባክርዩ በል ዘዐመ በእርግጥ ጠረጠረ አነ ዛሊከ እነሆ እኮ ይህ ሊመሺአት ሙጀረዳ ተናጠል ሆኖ ላላህ ፍላጎቱ ነው ፈዛሊከ ይህን የጠረጠረ ይህን ያደረገ ዘኑ ፈዛሊከ ይህ እኮ ظن الذين كفروا የካህዲያኖች ጥርጣሬ ነው። ፈወይሉን ሊለዚነ ከፈሩ ሚን ናር ለነዛ ለካህዲያኖች ከእሳት ወየውላችሁ ይላል። ወአክሰሩ ናስ አብዛኛው ሰዎች የዙኑነ ቢላሂ ظن ሰው በአላህ ላይ መጥፎ ጥርጣሬ ያላቸው ፊማ የክተሱ ቢህም በተናጠል በራሳቸው ህይወት በራስሽ ህይወት የቤት ውስጥ ጉዳይ የቤት ጣጣ ይሄ መሳሰል ወፊማ የፍዐሉ ቢገይሪሂም አላህ በሌላው በሌላ በሚሰራው ደግሞ በጎረቤትሽ እንዲሁም በሙስሊም ኡማ ላይ የመሳሰለ በሚሰራው መጥፎ ጥርት በራስሽ የሚወት በሌላው መጥፎ ጥርጣሬ የሚጠረጥር አለ። ወላ የስለም ዛሊክ ከዚህ ነፃ የሚሆን የለም ኢላ መን አረፈ الله አላህን ያወቀ እንጂ አላህን ያወቀ ሰው ግን እዚህ ችግር ውስጥ አይገባም። ወአስማኢሂ የአላህን ስሞች ወሲፋቲሂ የአላህ ምንም ባህሪያቶች ወሙጂቡ ሕክመቲሂ የእሱ ጥበብ የሚያስፈርደውን ወሐምድህ እሱም የማመስገን ደግሞ የሚያስፈርደውን ያወቀ እዚህ ችግር ውስጥ አይገባም። ፈልያእተኒ ለቢብ እስኪ ጮሌ የሆነ ሰው ትኩረት ይስ ፈልያእተን ትኩረት ይስ አለቢብ ጮሌ አቅል ያለው አናፊሕ ሊነፍሲህ ለነፍሱ መካሪ የሆነ ቢሃዳ በዚህ ላይ አዎ ትኩረት ትኩረት ቢሰጥ ይሻላል። وليتب إلى الله ወደ አላህ ተውበት ያድርግ ወልየስተግፊሩ ምህረትን ይጠይቀው ሚን ظنه بربه በጌታው ላይ ስለጠረጠረው መጥፎ ጥርጣሬ ወላሂ እስካሁን እኛ ሁላችንም ظن ሰው አለብና ወደ አላህ መመለስ አለብን። በቃ ظናችንን ምርጥ ዘን ማድረግ አለብን። አዎ ምክንያቱም አላህ ምን ብሏል? አና ዒንደ ظኒ አና ዒንደ ظኒ ዓብዲ ቢ እኔ አላህ ምን አለ ባሪያዬ በጠረጠረኝ ቦታ ያገኘኛል ሁላችንም በቃ መጥፎ ጥርጣሬ በቃ ሰፋ እናደርግን እያየቂን ቤት እንኳን እንደው እንደው አንገቴ የማስገባበት ቤት እንኳን ቢኖር አንገቴን አስገብተ ሌላ ነው ልታረግ ሰው ነው እንደሚሰጥ ለምን ሰፋ አታረግም? ወላሂ እንደው በቃ አንገቴ የማስገባበት ቤት አይደል አልሰማችሁም? እንደው ትንሽ እኮ እንደው የሆነ ሁለት ክፍል ቤት እንደው የራሴ የሆነ ቢኖረኝ ሁለት ክፍል ለምን ትጠይቃለህ? ሰው ነው እንደሚሰጥ አላህ ነው ሰፋ አድርግ ስጠይቅ ሰፋ አድርግ። ወላሂ እውነቴን ነው እኔ ሰምቻለሁ። አንገቴ ማስገባበት ቤት ቢኖር ሌላውን የት ሊያደርገው እንደሆነ ነው አላውቅም አላውቅም። ይሄ መሆን የለበትም። በአላህ ላይ ዘናችን ጥሩ ቆንጆ ይሁን። ወለው ፈተሽ ተመን ፈተሽ የፈተሽከውን ብትፈትሽ ነው አማርኛ ነው ለራአይተ እንደሁ እሱ ዘንድ ተአኑተን አለል ቀደር በቀደር ላይ ችግር ኖሮበት ተአኑት ማለት ችግር ማለት አለል ቀደሪ ወመላመተን ለሁ ለሱ ወቃሽ ደግሞ ሆኖ ታየዋለ። በቃ አላህ የሆነ በላ ሲያመጣበት ቀደረላሁ ማሻ ፈዓለ የለም ሲነጫነች ታየዋለ። ግማሹ ብርጭቆ የሚሰብራለ፣ ግማሹ በቃ እያዘ ፊቱ ያለውን ሰውዬም ሊመታ ይችላል። ብዙ ችግር ነው ያለው ማለት ነው። ዋናውን ነው እኮ ካነ ነበረ የንበሪ የሚገባ አየኩነ ከዛ ወከዛ እንዲህ እንዲህ እንዲህ እኮ መሆን ነበረበት፣ እንዲህ እንዲህ እንዲህ መሆን ነበረበት፣ እንዲህ እንዲህ እንዲህ ያለ ብቻ አይደረድረ እንዲ ባይሆን ኖሮ እንዲህ ቢሆን ኖሮ ማንም ቀደረ አላሁ ማሻፈለ ቶሎ ብሎ የሚል የለም። ፈሙስተቂሉን አንዳንዱ ችግሩ አናሳ ነው። ወሙስተክፊሩን አንዳንዱ ደግሞ ችግሩ ምንድነው? ብዙ ነው። ወፈትሽ ነፍሰከ ነፍስህም ፈትሻት። ሀል አንተ ሳሊሙ ሚን ዛሊክ አንተ ከዚህ ነፃ ሆነሃል። ፈኢን ተንጁ ሚንሃ ተንጁ ሚን ዐዚማ ወኢላ ፈኢኒ ላ ኡኻሊከ ناجيا ብሎ በግጥም አስቀመጠው። فإن تنج ነጃ ከወጣ منها ከሷ ተንጁ ሚን ዲ ዐዚመቲን ያው ፈተና ላይ ያመጣለሁ። እሺ ሙሉ ብዬ فإن تنج ነጃ ብትወጣ منها ከሷ تنج من عظيمة። ትልቅ ኖ ከሆነ ነገር ነጃ ወጣል። وإلا ለበለዚያ ግን ከሱ ነጃ ካልወጣት فإني እኔ እኮ لا إخالك لا أظنك አልጠረጠርህም ማለት ነው። እሺ ናጂያ ነፃ የወጣ ሆነ አልጠረጥርህም ይላል። ሀዛ ወሰለ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰልም። ስማችሁም አዳምጡ።